الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته ጥያቄዎች እንትን የሴት ልጅ የህራም ልብስ እንደ ወንዱ አይደለም ራሱ ኖርማሉን ነው የሚለው ማለት የሚለብሱትን ሂጃብ ማለት ነው። ያንኑ ለብሰው ነው የሚሰሩት እንጂ እንደ ወንድ ልጅ የራሱ የሆነ የኢህራም ልብስ ተዘጋጅቶ ይላሉ ማለት አይደለም። ሀታ ኒቃብ የለበሱት ራሱ ከነ ኒቃባቸው ይቀጥላሉ ማለት ነው። ኢህራም ላይ አጅነብ የሌለበት ቦታ ላይ ኒቃባቸውን ሊያወጡት ይችላሉ። ከሽፈል ወጅ ማለት ነው። አጅነብ ያለበት ቦታ ላይ ግን ከነ ኒቃባቸው ቢያደርሱ ይሻላል ብለው ነው ተናገሩ። ዋዲ ሶስት ዋዲዎች አሉ። ሸለቆ ያናቸው አንደኛ በይነሶፋ ወልመርዋ ያለው ሁለተኛ የት ነበር ነብዩ ወደ አረፋ ሲሄዱ የሚያገኙት ከነሚራ በኋላ አረፋ ከመግባታቸው በፊት ሌላ የት ነበር ዋደ ሙሐሲር የሚባለው ሌላ ከሌልሳ ከመሻዕር አልሐራም ወደ ጀምረተል አልኩብራ ሲሄዱ ማለት ነው የት ነበር ያደረጉት ረጅሙን ሐዲስ ከሱ ቀጥሎ ነው بسم الله الرحمن الرحيم አይ ችግር የለም ሶላትም ራሱ ሐረም እኮ ከጎን ልጅን ወይ ሚስቴን ይዘህ መስገድ ትችላለህ ችግር የለም ይቻላል እንደዛ ከዚህ እናትና አባት ከዚህ አባቷ ከዚህ ወንድሟ መካከል ላይ እሷ ሶስት ላይ ይሰግዳሉ የለም ለብቻ እንደ ለብቻ የት ነው እንዴት ተደርጎ وعن خزيمة وعن خزيمة بن ثابت رضي الله تعالى عنه أن النبي صلى الله عليه وسلم كان إذا فرغ من تلبيته في حج أو عمرة سأل الله رضوانه والجنة واستعاذ برحمته من النار خزيمة وعن خزيمة بن ثابت فخزيمة ابن ثابت ابن فاكهة الخطمي الأنصاري الأوسي አንሳራዊ ነው አልአውሲ የአውስ ጎሳ ነው ኩንየቱ አቡ ዑማራ ይባላል ሸሂደ በድርን በድር ላይ ተሳትፏል ወማ ባዕድሃ ሚን መሻሂድ ከበድርም በኋላ ያሉት ላይ ተሳትፏል ካነት የብሔራዊቱ ኹጦማ የኹጦማ ጎሳዎች ባንዲራ በእጁ ነበር የወመን ፈትህ መካ የተከፈተ ጊዜ እሱ ነበር ባንዲራውን የያዘው የጎሳው የራሱ የሆነ ባንዲራ ነበር። ሸሂደ ሲሲን ሲሲን ላይ ተሳትፏል። ማዓሊ ከአልይ ወገን ነበር። አሊና ሙአዊያ ጦር በገጠሙ ጊዜ ወቁቴለ ቢሃ እዛው ሲሲን ላይ ነው። ሲሲን ዘመቻ ላይ ነው የተገደለው። وعن خزيمة بن ثابت رضي الله تعالى عنه كذي صحابي أن النبي صلى الله عليه وسلم يا الله ملك سنيا كان نبرو إذا فرغ من تلبيته من تلبيته تلبيات تشرسوا في حج أو عمرة بحجنا بعمرة قزي تلبية سيتناققوا سأل الله الله أن يكيفوا تنبر رضوانه ودتهم እናም ወልጀና ጀነትን ይጠይቁት ነበር ወስተዓደ ቢረሕመቲ ወስተዓደ ይጠበቁ ይጠበቁ ነበር ነብዩ አለይሂ ሰላቱ ወሰላም ቢረሕመቲ በሱ እዝነት ሚነ ናር ከእሳት አንተ ጠብቀኝ ይሉና ዱዓ ያደርጉ ነበር ይላል رواه الشافعي بإسناد ضعيف حديث በጣም ضعيف ነው ማለት ተልቢያ ሲጨርሱ في حج أو عمرة بحجنا بعمرة ጊዜ ተልቢያ እንዳጠናቀቁ سأل الله رضوانه والجنة ጀነትና የጌታን ፍቅር ይጠይቁ ነበር ወስተዓደ ቢረሕመቲ ሚን ናር ያደርጉ ነበር እያሉ ነው በእዝነቱ አንተ ከእሳት ጠብቄ ብለው ዱዓ ያደርጉ ነበር እያለ ነው ኢማሙ ሻፊዒ ናቸው ቢስናድን ضعيف የዘገቡት ሐዲሱን ضعيف ነው ይላሉ ሁክም ስላልሆነ ምንም አይደለም አካም የሚሰራ የሚሰው ምናምን ነገር አይደለም وعن جابر رضي الله تعالى عنه قال قال رسول الله صلى الله عليه وسلم نبي عليه الصلاة والسلام من ይላሉ نحرتها هنا ይኸው እዚህ አርጃለሁኝ አሉ እዚህ አርግ ወሚና ሚና ኩሉሃ መንሐር ሁሉም የማረጃ ማዕከል ነው የግድ እኔ ያረድኩበት ቦታ ብቻ እየመጣችሁ ለማለት አትጋፉ ምንም ችግር የለም ሚና ሙሉን ማረጃ ማዕከል እኔ እዚህ አርጃለሁ አሉ ነሐርቱሃ ሁና እዚህ አርጃለሁ። ወሚና ሚና ደግሞ ኩሉሃ መንሐር ሁሉም ማረጃ ቦታ ነው። ፈነሐሩ እረዱ ፊሪሃሊኩም እዛው አላችሁበት ቦታ እርዳችሁን እረዱ አሉ ነብዩ አለይሂ ሰላቱ ወሰላም። ወወቀፍቱሃ ሁና እዚህ ቆም ያለሁኝ አሉ። ወአረፋ አረፋ ኩሉሃ መውቂፍ ሁሉም የመቆሚያ ማዕከል ናት። የግድ ነብዩ ቆሙበት ቦታ ላይ ብቻ አይደለም የሚቆመው እና ደግሞ ጀበሉ አረፋ የሚባል የአረፋ ተራራ እዛ አካባቢ ስለሆነ የቆሙት ሁሉም እዛ ቦታ ላይ እንዳይጋፋ እኔ እዚህ ቆም ያለው አረፋ ሁሉም መውቂፍ ቦታ ስለሆነ አገኛችሁበት ቦታ ብቻ አረፋ ክልል ውስጥ ቆሙ። በቃ መውቂፉ ይገኛል አባቸው። ወቀፍቱሃ ሁና አሁንም እዚህ ቆም ያለው አሉ። ይሄ ደግሞ ሙዝደሊፋ ነው። ወቀፍቱሃ ሁና እዚህ ቦታ ላይ ቆም ቆሜያለሁ። ወጀምዑን ሙዝደሊፋ ማለት ነው። ጀምዑ ኩሉሃ ሁሏም መውቂፍ የመቆሚያ ማዕከል ነው። ሙዝደሊፋ ክልል ውስጥ ብቻ እደሩ፣ ችግር የለም። እዛ ቦታ ብቻ ቆመዋል ነብዩ አለይሂ ሰላቱ ወሰላም። ግልጽ ነው፣ ገብቷችኋል። የታረድኩ ነብዩ አለይሂ ሰላቱ ወሰላም። ሚና ሚና ሆነ ቦታ አረዱ ስለዚህ ሚና ሁሉ ቦታ ሁሉ ምንድነው ማረጃ ነው። ፈለጋችሁበት ብቻ ሚና ውስጥ ሲሆን እረዱ። ፈለጋችሁበት ቦታ አላችሁ። ወቀፍቱ አሁና እዚህ ደግሞ ቆም ያለው አሉ አረፋ ላይ ነው። ወአረፋ አረፋ ኩሉሃ መውቂፍ ሁሉም የመቆሚያ ማዕከል ናት። አገኛችሁበት ቆም ወቀፍቱ አሁና ይሄ ደግሞ ሙዝደሊፋ ነው። እዚህ ቦታ ቆም ያለውን የሙዝደሊፋ ወጀምዑን ሙዝደሊፋ ኩሉሃ መውቂፍ ሁሉም የመቆሚያ ማዕከል ናት። ወጀምዑን የተባለችው ሙዝደሊፋ ማለት ነው። ለምን ጀምዕ ተባለች? ሶላተል ዒሻ እና ሶላተል መግሪብ ምን ስለሚደረግባት ነው? ጀምዕ ስለሚደረግባት ነው። ወይም ደግሞ ጀምዕ የተባለችው ሙስሊሞች የሚሰባሰቡባት ቦታ ስለሆነች ነው። ወይም ጀምዕ የተባለው አደምና ሐዋ ስለተገናኙባት ነው። የተለያየ ተስም ያለው አላህ አለ ጀምዕ ትባላለች። ስለዚህ የትኛውም ዋና ነብዩ የቆሙት የትኛው ቦታ ላይ ነው ብለን አልጠይቅም። ሙዘሊፋ ውስጥ ሄዶ ማደር ብቻ ነው። በስንተኛ ነው ሙዘሊፋ የሚታደረው? ስንተኛ ነው የምትሰደደው? ሙዝደሊፋ አረፋ በስንተኛው ነው የሚቆመው? በአስረኛው በዘጠነኛው በዘጠነኛው አረፋ ላይ ይቆምና ማታ ፀሐይ ከገባች በኋላ የት ይሄዳሉ? ሙዝደሊፋ ይሄዳሉ። ሙዝደሊፋ ላይ ይታደራል ማለት ነው። በማግስቱ አስረኛው እንትን ዒድ የምንሰግድበት ነው አይደል? በዛን ሰዓት ይሄዳሉ ከሙዝደሊፋ ተነስቶ ሱብሂን ሰግደው ረሳሉ ታየ እ ይሄዳሉ? ከሙዝደሊፋ ተነስቶ ይሄዳሉ? መሻዓረ አልሐራም መሻዓረ አልሐራም ላይ ትንሽ ከቆዩ በኋላ የት ይሄዳሉ? ከዛ ከመሻዓረ አልሐራም ወደ ጀምረተል ወደ ጀምረተል አቀባ ጀምረተል ኩብራ ለመውረድ ይሄዳል። وعن عائشة رضي الله تعالى عنها أن النبي صلى الله عليه وسلم የሶስቱ ማዕከላት ገብቷቸዋል። ሚና እኔ እዚህ ቦታ አርጃለሁ። ሚና ሁሉም የማረጃ ቦታ ነው። እዚህ ቦታ ቆም ያለው አረፋ አረፋ ሙሉን ክልሉ የመቆሚያ ቦታ ነው። የግድ ነብዩ ቆሙበት ቦታ ብቻ ዛፍ አካባቢ ምናምን አልፈልግም ማለት ነው። ሙዝደሊፋ እዚህ ቦታ ነው ቆም ያለው ወጀምዑን ኩሉሃ መውቂፍ وعن عائشة رضي الله تعالى عنها أن النبي صلى الله عليه وسلم نبي عليه الصلاة والسلام لما جاء إلى مكة نبي ወደ መካ በመጡ ጊዜ ደኸለሃ ምን አዕላሃ ከላይ ነው የገቡት ነብዩ عليه الصلاة والسلام ከላይ በኩል ነው መካ ሲገቡ የገቡት ከላይ በኩል ነው ከመካ በመካ ሲገቡ ማለት ነው። በላይኛው ከላይ በተራራው በኩል ነው ወደ መካ ከተማ የገቡት። ወኸረጀ ሲወጡ ደግሞ ምን አስፈሊያ በታች በኩል ነው የወጡት። ሲወጡ በመካ በታች በኩል ሲገቡ በላይ በኩል ነው የገቡት። ሱና ነው ብናደርገው። ለአለው ምንድነው ምክንያቱ? ሲመጡ መካ ከላይ ይታያለች፣ አንድ ለክብር ከሷ እንትን ለማለት ነው። ሲወጡ ደግሞ መሰናበት ስለሆነ ሰዋ ሲለቁ ሌሎች ደግሞ አልኩ በቃ እንደተመቻቸው ሲገቡ ከላይ ይመቻል፣ ሲወጡ ከታች ይመቻል። ምንም ዒላ የሆነ ዒለት ነገር ዝም ብለው በራሳቸው እንትን ነው ዒለት የሚሰጥ እንጂ ነብዩ ከላይ ገቡ በታች ወጡ። በላይ ብንገባ መካ ከላይ አለ ከተራራው እንደ ሰገነት አካባቢ ማለት ነው። ስትገባ ከላይ ትገባ ስትገባ ከላይ መግባት ማለት ይሄ ነው። ከሰገነት በኩል ትመጣለህ ትገባለህ። ስትወጣ ደግሞ በዚህ መሄድ ማለት ነው። ትተኸው ግቢውን ለቀቀ እንደዛ ማለት ነው። መካን ግቢው አድርጋችሁ ስትወጥ ስትገባ በሰገነት ትገባለህ፣ ስትወጣ በበር በሁለቱም በኩል በራለህ። ከተማው መግቢያ ማለት ነው። ደኸላሃ ምን አዕላሃ ከላይ ነብዩ አለይሂ ሰላቱ ወሰላም ሲገቡ በላይ በመካ ነው የገቡት። ወኸረጀ ምን አስፈሊያ ሲወጡ በታች ነው። ለአለው ለተበሩክም ሊሆን ይችላል። ወይ ደግሞ ሲገቡ በላይ በኩል ያሉ ሰዎች አይተዋቸው ነበር፣ ሲወጡ ደግሞ በታች አሉ። እዛ ያሉትን ዘይረዋቸው ነበር፣ ሲገቡ ሲወጡ ደግሞ በታች ያሉትን የተለያየ ዕለት ይኖረዋል ያደረጉበት። ብቻ ማድረጉ ሱና ነው ማሻአላህ። وعن ابن عمر رضي الله تعالى عنهما أنه كان النبي عليه الصلاة والسلام عبد الله بن عمر نبر راسه أنه كان نبر لا يقدم مكة مكة أي قبام نبر إلا بات بذي طوى ذي طوى لا أدرون ذي طوى طوى طوى طوى በሶስቱም ይቻላል ጧኡን ፈትህን በማም ኪስራ ማድረግ ይቻላል ጥዋ ነው አፍሶ ወይንም አሻሩ ጥዋ ነው ቢዶም ጥዋ ዚጥዋ የሚባል ቦታ አለ እዛ ቦታ ላይ አድሮ ነው ጧት የሚገባው ሻወሩን ይወስድና ጧት በቀን ለመግባት መካ ማለት ነው ለምሳሌ መካ ከመግባቱ በፊት የት ይጥዋን ዚጥዋ እዛው መካ አካባቢ እኮ ቅርብ ነው። ትንሽ ጠጋ ብሎ ዚጥዋ ይጥዋ ላይ ያደረና ሻውሩን ወስዶ ጠዋት መካ ይገባል። በቀን ማለት ነው። እና ላይቅደሙ መከተ መካ አይገባም ነበር አብደላህ ብን ዑመር ኢላ ባተ አድሮ እንጂ ዚጥዋ ዚጥዋ የሚባለው ቦታ ላይ አድሮ እንጂ ዚጥዋ መውዲዑን ቀሪቡ ሚን መካ መካ ቀረብ የሚል ቦታ ነው። አሸዋማ ቦታ ሀታ ይስቢሐ እዛ እስከሚነጋ ድረስ ያድራል። ወየግተሲል ሻውሩን ይወስድና ጠዋት በማግስቱ የት ይገባል? መካ ይገባል በቀን ማለት ነው። እዛ ጥሩ ይጧል እና እንዲህን ነበር ወይዝኩሩ ዛሊ ይህን ይናገር ነበር። አኒ ነብይ ሰለላሁ ዐለይሂ ወሰለም ነብዩ አድርገውታል ይል ነበር። ሱና ነው ማለት ነው። ዋጅብ አይደለም። የሐጅ የስነ ስርዓቱ አካል ሳይሆን ግን መካ የመግባት ስርዓት ገላውን መታጠብ አለበት። የሚገባ ሁሉ ማን ነው? ኢህራም ሐጅ ኢህራም ያደረገ ብቻ አይደለም። መካ ሲገባ ክብር አለው። መካ ሐጅ የማያደርግ እንኳ ራሱ ታጥቦ ቢገባ ጥሩ ነው። ወይግተሲል ይታጠብና ቢዚጡ አያድርና ሐታ ይስያ እስከጧ ድረስ ዚጡ ላይ ይቆይና ወይግተሲል ገላውን ይታጠብና ወደ መካ ይሄዳል። ወይዝኩሩ ዛሊክ ይህ እኮ ከነብዩ ወሰድኩት ነው አኔ ነብዩ ሰለላሁ ዐለይሂ ወሰለም ከነብዩ አይቼ ያደረጉት ነው ብሎ ይናገር ነበር። አጓልተናል አይደል? ስለዚህ ይህ ሐዲስ ምን ሆነ ማለት ነው? መውቁፍ ነው መርፉዕ ነው? መርፉዕ ነው መርፉዕ ነው እሱ አደረገውና ነብዩ ይሄን ያደርጉት ነበር ብሎ ከተናገረ ሁክሙን መርፉዕ አደረገው ወደ ነብዩ አለይሂ ሰላቱ ወሰላም وعن ابن عباس رضي الله تعالى عنهما أنه كان ابن عباس نبر يقبل الحجر الأسود حجر الأسود يسموت نبر عبد الله ابن عباس ወይስዱ አለይ እሱም ላይ ስጁድ ያደርጉና ስጁድ ያደርጉ ነበር። ረዋሁ ሐኪም መርፉዓን ሐኪም ሐዲሱን መርፉዕ አድርጎ ዘግቦታል። ወልበይሐቅዩ መውቁፋ በይሐቅይ ደግሞ እዛው መውቁፍ ነው። እብኑ አባስ ራሱ ነው ያደረገው ብሏል። ሐኪም ግን መርፉዕ ነው ከነብዩ ይዘው ነው እብኑ አባስ ነብዩ አለይሂ ሰላቱ ወሰላም ሐጀረል አስወድ ላይ ሐጀረል አስወድን ይስሙትም ነበር፣ ስጁድ ያደርጉበትም ነበር። የሚለውን ይዘው ማለት ነው ወላኪን الحديث ضعيف በጣም ضعيف በጣም ደካማ ሐዲስ ነው በሌላ ሐዲስ ነብዩ አለይሂ ሰላቱ ወሰላም ዑመር በተናገረው ምን ይላሉ ዑመር አዕለም አነከ ሐጀሩ ላተንሳው ወላ ተጥሩ አትጎዳም አትጠቅም ሀጀር ነህ ድንጋይ ነህ ይሉት ነበር ሀጀር አልአስወድ ለውላ ለአይቱ ረሱላላህ ሰለላሁ ዐለይሂ ወሰለም ይቀበሉክ ማቀበልቱክ ነብዩ ሲስሙ ባላየሁ ኖሮ አልስምህም ነበር አንተ ድንጋይ ነህና ብለው ተናግረዋል። ስለዚህ ሐዲስ ይሄንኛው ከነብዩ ይዘው ነው አይደል? ነብዩ ሲስሙ ስላየሁ ነው የሳምኩ። መሳም የሚባለው ብቻ ነው እንትን ያለው ትክክለኛና ሶሒህ ያደረጉት መሳም የሚባለው ብቻ ነው። ስጁድ የለም ስጁድን እንደውም እነ ማሊክ ቢድዓ ነው ብለዋል ቢድዓ ነው ብለዋል ምን ሐጀር አልአስወድ ላይ ስጁድ ማድረግ ቢድዓቱ ሙንከራ ለም ይፈዓልሃ ነቢ ሰለላሁ ዐለይሂ ወሰለም አላደረጉትም ሳቢት አይደለም ሳቢት አይደለም ተግባባን አልገባችሁም جمهور العلماء لكن فيه وهم واضطراب حديث اضطراب እና ወህም አለበት ሰምታችሁበታል ሰውዬው ወየስጁዱ አለይ ያለውን እብኑ አባስ አይደለም የጨመረው ከእብኑ አባስ በኋላ ያሉ ሰዎች ናቸው የጀመሩት። እስከ ተቅቢል ድረስ ብቻ ነው ያለው። እብኑ አባስ ረዲየላሁ ተዓላ አንሁማ አነሁ ካነ እብኑ አባስ ራሱ ነበረ ዩቀቢሉ ልሐጀር አልአስወደ ጥቁሩን ድንጋይ ይስመው ነበር። ይሄ ሳቢት ነው፣ ከነብዩ የተያዘ ነው። ወየስጁዱ አለይ የሚለው ግን በጢራ ቤት ተጨመረ። ሐዲሱ የተምታታ ሐዲስ ነው። ሰውየው ዝም ብሎ ይህንን ጨምሮት እንጂ ከነብዩ አለይሂ ሰላቱ ወሰላም የተወሰደ አይደለም ላኪን فيه وهم واضطراب روي عن مالك أن السجود على الحجر بدعة والتفصيل في في النيل النيل الأضاء አንብቡት እያለ ለማንኛውም ስጁዱ ሐጀር አልአስወድ ላይ ስጁድ ማድረግ ሳቢት አይደለም ሳቢት አይደለም ባስ ነው ማለት ነው ግልጽ ነው ተቅቢል ግን አለ ይቺ ተቅቢል ካነ ይቀቢሉ الحجر الاسود ያለውን በዛኛው ሐዲስ እናጸናዋለን በምን ዑመር በተናገረው ማለት ነው ስለዚህ ሀጀረል አስወድ ይሳማል ወይንም ኢሻራ ይደረጋል ወይም ምስላም ይደረጋል ሶስቱም አለ ሀጀረል አስወድ ላይ ሀጀረል አስወድ ላይ ሶስቱም አለ ሶስቱም አለ ሩክነል የማን ላይ ደግሞ መሳምና እስቲላም አለ ኢሻራ ግን እሱ ላይ አለመጣም ነው ንተዋል ነብዩ አለይሂ ሰላቱ ወሰላም የተውትን መተው አይ እንደ ሀጀር አልአስወድ ሀጀር አልአስወድ ሸርቅ አለ። ይሄ አራት ማዕዘን ነው አይደል? እንትን ካባው ሸርቅ አለ፣ የማኔ አለ፣ ገርብ አለ፣ ሻም ከሻም ጂሃድ ያለው አለ። በእንትን በኩል ያለው ማለት ይሄ በሻም በኩል ያለው እንትን ነው ሩክን ነው። ይሄ በምስራቅ በኩል ያለው ነው። ይሄ በየመን በኩል ያለው ነው። ይህንኛው በገርብ በኩል ያለው ነው። ይህንን ምን ይሏቸዋል? ሻነይን ይላሉ። ሁለቱም በአንድ ላይ በተቅሊል ማለት ነው። ምስራቁንና እንትንን ደግሞ በየመን በኩል ያለውን የማንዬ ይሏቸዋል። ግን ይሄ የማን አይደለም፣ ሸርቅ ነው አይደል? በየመን በኩል ያለ ይሄ ብቻ ነበር። ይሄንኛው ሩቅ ጨረቃንና ፀሐይን ምን እንላቸዋለን? ቀመረይንና ሸምሰይን ይባላል በተቅሊል። ዑመርና አምርን በአንድ ላይ ዑመረይን ይሏቸዋል በተቅሊል። ሁለቱም ሁለት የተለያዩ ስሞችን አንድ ላይ ሁለት ስም ማድረግ ሁለት ጥቅም ማድረግ እንደሚቻል እንደዛ ተደርጎ ነው። ሀጀረል አስወዱ ያለው ሸርቁ ላይ ነው። በስተ ምስራቅ በኩል አለው ሩክን ላይ ነው። ከሱ ኋላ ነው ስንጀምር የምንጀምረው። ሩክን ሌማኒ ይሄ ሩክን ሌማኒ ላይ ምን ይደረጋል ማለት ነው? እስቲላም ይደረጋል። ሀጀረል አስወዱ ላይ ሶስት ነገር አለ። ምን ተክቢል ይሳማል፣ እስቲላም ይደረጋል፣ በጀነት ተመሳም ኢሻራም ይደረጋል። ሀታ በዘንግም ኢሻራ ራሱ ይደረጋል። ይሄ ኢሻራ የሚባለው ነገር ግን የማንን ላይ ካልተመቸ አለ ከነብዩ ሳቢት የለም አለ የለም በሚለው ከነብዩ አልተነገረም አልተወሰደም ነው ኢሻራ ማለት እስቲላሙ ነው ያለው እና ተክቢር وعنه رضي الله تعالى عنه قال أمره أمرهم النبي صلى الله عليه وسلم النبي عليه الصلاة والسلام እንዳዘዟቸው ይናገራሉ አየርመሉ ሰላሰተ አሽዋጥ ሶስቱን ዝር እንዲሮጡ በሶምሶማ እንዲዞሩ ወየምሹ አርባዓን አራቱን ቀስ ብለው ዝግ ብለው እንዲዞሩ ወአየምሹ በይነ ሩክነይን በሁለቱ ሩክነይን መካከልም ቀስ ብለው እንዲጓዙ ነብዩ አለይሂ ሰላቱ ወሰላም እንዳዘዟቸው ይናገራል። አመረሁም ማለት አያመረ አስሐበው ፊ ዑምረት ልቀባ ሰነተ ሰብዒን በሰባተኛው ዓመተ ሂጅራ በዑምረት ልቀባ ጊዜ አየርመሉ አዩሃሩ ይሉ በሶምሶማ ሰላሰተ አሽዋጥ የመጀመሪያዎችን ሶስቱን ዙሮች ተጓልተናል አይደል? ሰባት ጊዜ ነው አይደል? ትናንትና ነገ ይሄን ቀርተነዋል። ትናንትና ከሰባት ዙር ስንትን ዙር ነው ሰምቶ ነው የሚሮጥ ሶስቱን አራቱን ቀስ ብለው ይሄ በምን በምን ምክንያት ነበር የተጀመረ ያለው በዑምረተን ቀዷ ዑምረተል ቀዷ በሉት ዑምረተል ቀዷ ማለት በሰባተኛው ዓመተ ሂጅራ የተደረገው ዑምራ ነው ነብዩ በስድስተኛው ዓመት መጡ ሁዴቢያ ላይ ዑንወተን አረቦች መሐመድና ተከታዮቹ እንወተን በግድ ጥሰው ገቡባቸው ቁረሾችን እንዳይባል ዘንድሮ አትገባም ተመለስ አሏቸው። እሺ አሉ። በቀጣይ አመት ተመልሰው መጡ። የዛን ጊዜ ዑምራ ተለቀባ ሲያደርጉ በዛን ሰዓት ነው ቁረሾች ፈቅደዋል፣ ተስማምተዋል። በቃ ቦታው ላይ ሆኖ psychological ጨዋታ ለመጫወት ምን አደረጉ? ተቀመጡ ቦታው ላይ በሩቁኑ በኩል ማለት ነው። እነማንን ለመከታተል ረሱሉን ሰሃቢዮች ምን ብለው ነበር የሚከታተሏቸው? ወባ ያደከማቸው ደካሞች እስኪ ሲዞሩ እናያቸው ለማለት እዛ ለመሳቅ እንደተቀመጡ ነብዩ አለይሂ ሰላቱ ወሰላም በእነሱ አካባቢ ሲደርሱ ፈጠኑ አሏቸው። ጉልበታቸውን አቅማቸውን አሳያቸው። በዚህ በኩል ሲመጡ ደግሞ ቀስ ብለው ይሄዳሉ። እዚህ ሲደርሱ መሮጥ ይጀምሩ ነበር። ያው ተይዞ ኋላ ላይ ግን ሶስቱ ዙር ሙሉን ነው የሚዞረው የሚሮጠው ሙሉን ነው እንደ ዑምረተል ቀዳ በዛ በኩል እነሱ ባሉበት ባሉበት በኩል ፈጠን በዚህኛው በኩል ቀስ ብሎ አይባል። ሶስቱም ሚነል ሐጀር ኢለል ሐጀር ከድንጋዩ ተነስተህ ትሮጣለህ በሶምሶማ እዛው ድንጋው ድረስ አንድ ዙር፣ አሁንም እየሮጥክ እዛው ድንጋው ድረስ ሁለት ዙር፣ ሶስት ዙር። ሶስቱም ዙር ባህር ወላ ነው ሙሉውን ማለት ነው። ተግባባን አይደል? በዑምረተል ቀዳ ጊዜ ሲያደርጉ ግን ግማሹ ሰዎች ባሉበት በኩል ብቻ ነበር የሚፈጥኑ። በዚህኛው በኩል ግን አይፈጥኑም ብለናል አይደል? ከዛም በኋላ ነብዩ አለይሂ ሰላቱ ወሰለም በሐጀቱል ወዳዕ ጊዜ ሲያደርጉ ሶስቱንም ዙር ምን አድርገዋል? ፈጥነው ሩት በሶምሶማ ዞረውታል። አልገባችሁም? ግልጽ ነው አይደል? አመረሁም ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሱሐቦችን አዘዟቸው። አየርመሉ አየርመሉ ማለት ምንድን ነው? ሶማ በፍጥነት ሰላተተ ተአሽዋት ሶስቱን ዙር ማለት ነው። አሽዋት ዙሮች ማለት ነው። ወየምሹ አርባዓን አራቱን እንዲዞሩ አራቱን እንዲዞሩ ሶስት አራቱን ቀስ ብለው በእርምጃ እንዲዞሩ ሶስቱን ደግሞ በፍጥነት እንዲዞሩ አዘዟቸው። ወአየምሹ ዝግ ብለው እንደሄዱ በይነ ሩክነይን በሁለቱ ሩክኖች መካከል ዝግ ብለው እንደሄዱ እነሱ በሌሉበት በኩል ይሄን አዘዋቸው ነበር ታዘው ነበር። ይሄ በሌላውም ነው እኮ ራሱ በሌላው በመጀመሪያው በሶስቱም ራሱ እንደዛ ነበር ያዘዟቸው። ኋላ ላይ ግን ሶስቱ ሙሉን በሩጫ ነው ሶስቱ ሙሉን ሰዎቹ በነበሩበት በኩል በሌሉበት በኩል ምናምን አትል ገብታችኋል አይደል وعنه رضي الله تعالى عنه قال لم أرى رسول الله صلى الله عليه وسلم نبينا يتشالو قيم ملال كراسو كصحابي كابن عباس يتزقبنا يستلم من البيت كلمكم ها يلا من يلا وعن ابن عمر رضي الله تعالى عنهما أنه كان آه، عبد الله بن عمر نو حديث يذكره أنه كان نبر عبد الله بن عمر إذا طاف بالبيت بيت الله في سيزورنا سيطوف الطواف الأول يمجمر طواف سيطوف طواف القدوم مالك የመግቢያ ጠዋፍ ጠዋፈል ቁዱምን ሲጠውፍ ከበ ሰላተን ሶስቱን ይሮጥ ይፈትን ነበር በሶም ሶማ ነበር ወመሻ አርባን አራቱን ደግሞ ቀስ ብሎ ነበር የሚዞረው ጧፈል አወልን ሲጠውፍ ይህን ደሊል አድርገዋታል ዑለማ ጧፈል ቁዱም ላይ ነው እንደዚህ የሚደረገው ጧፈል ዑምራና ጧፈል ሐጅ ከሆነ ጧፈል ኢፋዳን ይመስል በሚያደርግበት ሰዓት ጧፈል ቁዱም ካላደረገ ሶስት ጊዜ የመጀመሪያውን ዙር በሶምሶማ አራቱን ዙር በዝግታ ይሄዳል ማለት ነው። ጠዋፈል ቁዱም አድርጎ ከሆነ በጠዋፈል ወዳ ጊዜ ወይንም በጠዋፈል ኢፋዳ ጊዜ ግን ቀስ ብሎ ነው ሁሉንም የሚያደርገው። ይህንን ዑለማዎች ከዚህ አብደላ ብን ዑመር እንደሌላድርገው እንደዛ ነው። ጠዋፈል ቁዱም ጠዋፈል አወል ምን ማለት ነው? የመግቢያው ጠዋፍ ማለት ነው። ልክ መካ ሲገባ ይጥዋፋል አይደል? የዑምራ የሚሆን የምን የሚሆን ጠዋፈል ቁዱም አለ የመግቢያ ጠዋፍ የዛን ጊዜ ነው ሶስቱን የሚሮጠው አራቱን ቀስ ብሎ የሚዞረው የዛን ጊዜ ነው። ከዛ ውጭ ያሉት ሌሎች ጠዋፎች አሉ። ጠዋፈል ለኢፋዱ አለ፣ ዋናው ጠዋፍ በዒድ ጊዜ የሚደረገው። እንደገና ጠዋፈል ወደ መሰናበቻ ጠዋፍ አለ። ጠዋፈል ቁዱም አለ። ሶስት ጠዋፍ ነው ያለው። የመጀመሪያው ጠዋፍ ላይ ነው ይሄን የሚያደርገው። አልገባችሁም? እስኪ ጠይቁኝ፣ አልገባችሁ ቅር ያላችሁ ግልጽ ነው። ገብቷችኋል? وعنه رضي الله تعالى عنه قال لم أرى رسول الله صلى الله عليه وسلم አሁንም ሌላ አለ ወፊ ሪዋያ በሌላ ዘገባ ራአይቱ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩን አይቻለሁኝ ይላል። ኢዛ ጧፈ ፊል ሐጅ አው ልዑምራ በዑምራና በሐጅ በሚያደርጉ ጊዜ አወለ ማ ያቅዱ መጀመሪያ ሲገቡ ፈኢነሁ የስዓ ሰላሰተ አጥዋፍ ሶስቱን ጠዋፎች ይሮጣሉ። ቢልበይት በቤቱላህ ሶስቱን ጠዋፎች ፈጠን ብለው ይዞራሉ። ወየምሺ አርባዓን አራቱን ደግሞ ቀስ ብለው አወለ አወለ ማ ያቅዱ ምን ያለው የመጀመሪያ ሲገቡ የሚያደርጉትን ጠዋፍ ነው። ከዛም በኋላ ሌሎች ጠዋፎች አሉ። ጠዋፈል ኢፋዱ አለ ጠዋፈል መውዳ አለ። እነዛ ላይ ግን እንደዛ አይነት የለም። ጠዋፈል ቁዱም ላይ ብቻ ነው ያለው። አልገባችሁ? በጣም እያያችሁ ነው። እሺ ወፊ ሪዋያ ወፊ ሪዋያ አትጨናነቁ፣ ጠይቁኝ ጠይቁኝ። ያልገባችሁን አንድ ቃል ቅር ካላችሁ ጠይቁኝ። ዝም ብላችሁ አትለቁ። የምንጀምረው ሲጀመር ይሄ የሸርቁ ሩክን አለ አይደል በስተ በኩል ያለው እሱ ጫፍ ላይ እዚህ ጫፍ አካባቢ ላይ ሀጀረል አስወድ አለ እዛ አካባቢ ላይ ስደት ከኋላ ነው የሚጀምረው ጧፍ ከሀጀረል አስወድ ነው የሚጀምረው ከሀጀረል አስወድ እስከ ሀጀረል አስወድ መልሰ አንድ ዙር ይሆናል ስትጀምር ከኋላው ትንሽ ቀደም ብለ ወደ ኋላ መጣ ብለ መጀመር ለተሐቂቅ ማለት ነው ከሀጀር እስከ ሀጀር ነው ከዚህ ትጀምራለህ ትዞራለህ አንድ ትፈጥናለህ ሁለት ሶስት ይሄ ፍጥነት መኖር አለበት። የሚጀምረውቹ ሶስት ዙሮች እምን ላይ ምን አይነት ጠዋፍ ላይ ጠዋፍ ስንት አይነት ጠዋፍ አለን አልኳችሁ። ጠዋፈል ቁዱም ማለት ጠዋፈል ቁዱም ማለት ምን ማለት ነው? የመግቢያ የመግቢያ ጠዋፍ የመግቢያ ጠዋፍ ዑምራ ሆኖ ሊቀርም ይችላል። ይሁን ተመጥቶ ካደረገ ዑምራ ሆኖ የዑምራ ሊሆን ይችላል። እሺ ጧፈል ቁዱም ሲያደርጉ እንደዛ ነው። ሌላ ጧፍ ምን አለ? ጧፈል ኢፋዳ መቼ የሚደረገው ነው? የዒድ ቀን በአስረኛው ቀን የሚደረገው በጣም ዋናውና የሐጅ አካል የሚባለው ነው። ይሄ ጧፈል ቁዱም መግቢያ ነው። ያንኛው ጧፈል ኢፋዳ ማለት ፈርድ ነው። ፈርድ ፈርድ ፈርድ ዋናው እሺ ሌላ ምን ጧፍ አለ? ጧፈል ወዳ ወደ ሀገራችን ብንመለስ ስንል ተሰናብተን ሰባት ጊዜ ጠውፈን ነው የምንመጣው። ጧፈል ወዳ ላይ ጧፈል ኢፋዳ ላይ የመጀመሪያዎቹን ሶስቱን ዙሮች በሶምሶማ የሚባል ነገር የለም። ጧፍን ቁድም ላይ ብቻ ነው የሚሰራው ማለት እንጀምረው ጧፉ ጠዋፉ ከየት ነው? ዙሩ የምንጀምረው ከየት ነው? ከሀጀር አልአስወድ እስከ ሀጀር አልአስወድ አንድ ዙር፣ ከዛ ይቀጥላል ሰባት ጊዜ ማለት ለማንኛውም የአብደላ እብን ዑመር ድርጊት መርፎ አድርጎታል እሱ ራሱ እሱ ራሱ የእነ አብደላህ አባስ አልተናገረም ማለት አልተናገረም። አብደላ ብኑ አባስ የሚደረገው የትኛው ላይ ጧፍ ላይ እንደሆነ አልተናገረም። ጧፍን ጠዋፈል ቁዱም ላይ መሆኑን ከማናገኘ ነው ኢንፎርሜሽኑን ከአብደላህ ብን ዑመር እናገኘዋለን ማለት ነው። እዛ አዘዛቸው ነብዩ አዘዟቸው አየር መሉ ሰላተ አሽዋት የመጀመሪያውን ሶስቱን ፈጠን እንዲሉ ወይም ሹ አርባዓን እና ማበይነ ሩክነይ ያለውን እንዲሄዱ አዘዋቸዋል ነበር ያለው። ዋን ኢብኑ ዑመር ረዲየላሁ ተዓላ አንሁማ እነሁ ካነ ኢዛ ጧፈ ቢልበይት ቤቱላህን ሲጠውፉ አጧፈል አወል የመጀመሪያው የመግቢያውን ጧፍ ሲጠውፉ ከበ ሰላተን ከበ ማለት ምን ማለት ነው አልኳችሁ? ምን ማለት ነው? ረመለ ማለት ነው በሌላ ዘርፍ ላይ የርመሉ ብለ ነበር ያለው የቀራነው እዚህ ደግሞ የኹቡ ብላችሁ ትቀርቷላችሁ በዚህ ሰርቨር ከቀራችሁ ኸበና ረመለ ተመሳሳይ ነው ረመለ ቢማዕና ሰዓ አስራ ፈጠነ ማለት ነው ኸበ ሶምሶማ ማለት ነው ምን ማለት ነው በሶምሶማ መሄድ ማለት ነው ቢማዕና ሰዓም ራሱ አለ ሶስት አረብያ ላይ የቀራ ነው አንድ ረመለ አብደላህ ብን ዑመር ላይ ደግሞ ኸበ ላይ አይቻለሁ ሰዓ የሰዓት ሰላተ አጥዋ የሰዓም ሲፈጥን ማለት ነው። ከደም ሶምሶማ ማለት ነው። የርመሉም ሶምሶማ ማለት ነው። ተመሳሳይ አረብያዎች ናቸው እነዚህ ተመሳሳይ ትርጉም ያላቸው አረብያዎች ማለት ነው። ከደ ሰላተ ታይቷል። ግልጽ ነው። እንደዚህ ያደርግ ነበር አብደላህ ብን ዑመር ወፊ ሪዋያ በሌላ ዘገባ ራአይቱ ረሱላላህ ሰለላሁ ዐለይሂ ወሰለም ነብዩን አይቻለሁ ተመልክቻለሁ ኢዛ ጧፈ ፊል ሐጅ አው ልዑምራ በሐጅም ይሁን በዑምራ ጧፍ ሲያደርጉ መቼ አወለ ማ መካ ሲገቡ ማለት ነው አወለ ማ ጧፍ ሲያደርጉ ፈኢነው የስዓ የርመሉ የኹቡ ማለት ነው የስዓ ማለት የስዓ ማለት ይፈጥኑ ነበረ ሰላሰተ አጥዋፍ ሶስቱን ጠዋፎች አጥዋፍ ያለውን አሽዋጥ የሚለው ማለት ነው ሰላሰተ አጥዋፍ ማለት ሰላሰተ አሽዋል የመጀመሪያዎቹን ሶስቱን ዙሮች ምን ያደርጉ ነበር? የሰዓይ ፈጥሙ ነበር። የኹቡ ምንድን ነው የኹቡ መርመሉ ተመሳሳይ ናቸው ሶስቱ ወይም ሻርባ አራቱን ደግሞ ቀስ ዝግ ብለው ይሄዱ ነበር። ሐዲሱ ሙተፈቅ አለይ ቡኻሪ ሙስሊም የዘገቡት እንትን ነው የዘገቡት። ግልጽ ነው። ሰባቱንም በግዴታ ነው የሚደረገው። አሁን ራሱ እኮ ጧፈል ቁድም ላይ እኮ ሰንኮማ አይመችም አይደል? በአሁን ሰዓት አይመችም። ሰው ከበዛ የለም ማለት ሱና ነው ዋጅብ ነው ማለት አይደለም። የመጀመሪያዎቹ ሶስቱ በሰው በሶምሶማ ካልሆኑ በግግታ ከተጠጡ ወፋ አይሆንም ማለት አይደለም። በዚህ ሰዓት መንቀሳቀሻ ራሱ ነው እንግዲህ እንኳን በሶምሶማ وعنه እሺ ቀጥሎ ይሄ ነው እ ወአንሁ አንተ በጣም እንትን አለበት ማለት ነው እንደዛ ከሆነ አብደላህ ብን ዑመር አይ አብደላህ ብን ዑመር ሳይጠቀሱ ነው ይታበል وعنه ضمير لا يكون من الملسل قال سو يسوي سل مذكور مهون አለበት وعنه እንትና ላይ ልንመልሰው ነገር عبد الله بن عباس وعنه عن عبد الله بن عمر وعنه رضي الله تعالى عنه قال لم أرى رسول الله صلى الله عليه وسلم يستلم نبي عليه الصلاة والسلام استلام ሲያደርጉ አላየውም من البيت كبيت الله غير الركنين اليمانيين ሁለቱም በየመን በኩል ያሉትን ሩክኖች ሲቀር ሁለቱን ማዕዘናት ብቻ ነው ነብዩ እስቲላም ሲያደርጉ ያየው እንትን ሻምየይን ግን አያደርጓቸውም ነበር ይሄንንና ይሄንን ማለት ነው በዚህ በኩል ያለውና በዚህ በኩል ያለው እነዚህ ሁለቱን እስላም አያደርጉም። እስላም የሚያደርጉት በስተ በሰሜን በኩል ያለውን ማለት ነው። ሰሜን ማለት የመን፣ በስተ በኩል ያለው ደግሞ ሀጀር አልአስወድ ያለበት እነዚህ ሁለቱን ብቻ ነበር የሚያደርጉት ሁለቱን ብቻ ነበረ። ይሄንኛው ሩኩኑን ሳይሆን ሀጀር አልአስወድ ስላለ እስላም ያደርጋሉ። ይሄ ደግሞ ለራሱ ለሩኩኑ ያስፈልገዋል። በየመን በኩል ያለ ለምን የማንያ የተባሉ ለአለሁ እንደዚህ ሆኖ ሊሆን ይችላል ነው ሁለቱም ይህንንም ይዘህ ብትሄድ ይህንንም ይዘህ ብትሄድ የመን ላይ ሊገናኙ ይችላሉ የሚል ነገር አለ። ያንተው ተግሊብ ነው ያለው ነው። ለሉጋ ተግሊብ ነው። በየመን በኩል ያለ ይሄንኛው ነው። ይሄ በምስራቅ በኩል ነው ያለው። ግን ሁለቱን ጨረቃንና ፀሐይን ቀመረይን ሸምሰይን እንደምንል ተግሊብ ተደርጎ ተስሚያ ተደርጎ ሊሆን ይችላል ብለዋል እንጂ የማንኤል ሁለቱም በየመን በኩል ያለ ሩክን አይባልም። አንድ ማዕዘን ብቻ ነው ወደ አንድ ሀገር አቅጣጫ የሚሆን ሁለቱም ባንድ ጊዜ ለምን ይችላል። አልገባችሁም? ካልገባችሁ ለምን አው ይለያሉ። አንድ ሁለቱም የማን ይባላሉ አልኳቸው። ሀጀረል አስወድ ያለው ምኑ ላይ ነው አልኳቸው። በዚህኛው በኩል ነው በስራት በዚህ በኩል ነው ያለው የማኒ የማኒ የሚባለው ሩክነን የማኒ የሚባለው ይሄ ብቻ ነው ሁለቱን ሀጀረል አስወድ ያለበትና ትክክለኛ በየመን በኩል ያለውን ሁለቱን በተግሊብ ወይንም ይሄንኛውን አሸናፊ በማድረግ በአንድ ላይ ምናም የማኒ ይላሉ ለምሳሌ ነብዩ አለይሂ ሰላቱ ወሰለም ሐዲሳቸው ላይ ምን አሉ اللهم انصر هذا الدين بأحد العمرين አሉ ከሁለቱ ዑመሮች በአንዱ ዲንህን እርዳሉ ዑመረይን ሁለቱም ዑመር አይደሉም። አምር ብኑ ሂሻም ነው። አቡ ጀህል ነው አንዱ፣ አምር ነው ስሙ። ዑመር ብኑ ኸጣብ ነው። ዑመርንና አምርን አንድ ላይ አደረጉ። የአሐድል ዑመረይንን አሉ። የአድል አምረይን አላሉ። ወደ ማን ተግሊብ ያደረጉት? ማን ነው አሸናፊ ያደረጉት? ወደ ዑመር ነው የወሰዱት። የአሐድል ዑመረይን ከሁለቱ ዑመሮች በአንዱ ድንህን እርዳሉ። ዑመር እስላምን ተቀበለ፣ ያንኛው እዛው ቀረ። ሀታ ስሙን አሸናፊ ስም ያደረጉት የትኛውን ስም ነው? የኡመርን ነበር። የአሃድን ሩክነይን ወይንም ደግሞ ሩክነይን አልየማንየይን ካል በምስራቅና በየመን በኩል ያለውን በአንድ ላይ አድርገውት ነው። ሌላ ሩክነይን የማኒ ከዛ ውጭ ያሉት በሻም በኩልና በእንትን በኩል ያለውን በምዕራብ በገርብ በኩል ያለውን ግን ምን አያደርጉም ነበር? እስቲላማ አያደርጉም ነበር። እስቲላማ ምን ማለት ነው? በእጅ እንደዚህ መንካት የዚህና እዚህ ብቻ ነበር የሚጠቀሙት። ከዚህ ውጭ ያሉት ሁለቱ ሩክኖች ላይ አይጠቀሙም። لم أرى رسول الله صلى الله عليه وسلم نبيون عليهم يستلموا ሲያደርጉ ሲዘይሩ ሲዘይሩ አየም ሰሁል ይዲ በእጃቸው ሲያሹ እንትን ሲሉ ማለት ነው ሲነኩ እንደዚህ ወሱነቱ في كل طواف በየጧፉ ሱና በየጧፉ ሰባት ጊዜ ስጀድ ሰባቱንም ጊዜ ተነከዋለህ የማንየን ማለት ነው የማንየንን ተነከዋለህ በዚህ በኩል ያለውን ደግሞ ሀጀር አልአስወድን ራሱ ስነት አልፋለህ ከተመቸ ካልተመቸ ኢሻራ ታደርጋለህ። በየት በኩል ስትደርስ ለምሳሌ በጣም ማዕበል ነው አይደል? አሁን ከዳር ሆነ ልትጽፍ ትችላለህ። መስጊዱ ላይ ሆነ ልትዞር ትችላለህ። መስጊዱ ግድ ውስጥ ሆነ ልትዞር ትችላለህ። ከመስጊዱ ውጭ ነው የማይቻለው ጧፍ ስትጠውፍ። እዛ ሆነ ሰው ከአባው ማለት እንደዋርከው ሊርቅ ይችላል። ስትዞር በዚህ ርቀት ላይ የምትሄድ ከሆነ በሐጀረል አስወድ ትክክል ስትደርስ ኢሻራ ታደርጋለህ። በዘንግ የሚሆን በእጅ ታደርጋለህ ከፈለክ ማለት ነው። የሩክነል የማንን ግን ኢሻራ ታደርጋለህ? ሩክነል የማንን ኢሻራ ታደርጋለህ? አታደርግም። ኢሻራ ያለው ምን ላይ ብቻ ነው? ሀጀረል አሱል ላይ ብቻ ነው። እሺ እዛው ግድግዳው ስር ሆኖ ግንቡ ስር ሆኖ የሚጠውፍ ሰው ከሆነ ግን ምን ያደርጋል? ሀጀረል አስወድን ይስማል። ሩክነል የማን ሲደርስ ደግሞ በእጁ ይነካዋል። ይሄ ማለት ነው። በዞርን ቁጥር ዙር ይስምና ይሄንኛውን በእጁ ነክቶ ያልፋል። አሁንም ይስምና ይሄንን በእጁ ነክቶ ያልፋል። እንደዛ ማለት ነው። ፊኩል ጧፍ አተጋባነ ርቀት ከሆነ ምን እናደርጋለን? ሀጀረል አስወድን ለመሳም ግፊ ክልክል ነው። መሳሙ ሱና ነው። መጋፋትና ሰውን አዛ ማድረግ ደግሞ ሐራም ነው። ስለዚህ ሱና ትቶ ሐራምን መቆጠብ አይቻልም። በዛው ባለበት ነው ሰውየው آه، وعن عمر رضي الله تعالى عنه أنه قبل الحجر الأسود عمر بن الخطاب رضي الله تعالى عنه أنه قبل الحجر الأسود حجر الأسود سما درجونا عمر وقال عنده إني أني قوالة أعلم أوكاله أنك حجر تنجان دهون كوكاله ላተብሩ አትጎዳም ወላ ተንሳ አትጠቅምንም ወለውላ አኒ እኔ ባልሆን ኖሮ ረአይቱ ረሱላላህ ሰለላሁ ዐለይሂ ወሰለም ነብዩን ባላያቸው ኖሮ ይቀብሉ ሲስሙ ባላየው ኖሮ ማቀበልቱ ባልሳምኮ ነበር አለ። ይህንን የተናገረው በድንጋው በጧዓ የምናገኘው ነገር አለ ከነብዩ አለይሂ ሰላቱ ወሰለም ድንጋዩን አልስምም ድንጋው አይጠቅምም ከስራ አይደለም ብሎ ያለ ሰው ነብዩ ጋር ይጋጫል አይደል ከሱና ነው ስለዚህ ድንጋዩን በመጠቀም የምንጠቀምበት ነገር አለ። ግን ዑመር አንድ የተናገረው ነገር አለ። ለተውሂድ ነው የሚተናገረው። ሰዎች ከምን ከጣዖት አምልኮ፣ ከተጠረበ ድንጋይ አምልኮ፣ ከተጠረበ እንጨት አምልኮ ወደ ተውሂዱ ዓለም መጥተዋል። ከመጡ በኋላ ሰዎች ለድንጋዩን ሲስሙ ሲያዩ እኛን እኮ ዝም ብለው ጣዖት አስተውን እንጂ አሁንም ሌላ ጣዖት አለ ሊሉ ይችላሉ። እስካሁን ድረስ እየተጻፈ አይደል? ይጽፋሉ ሰዎች ለሀጀር አልአስወድ ለጥቁሩ ድንጋይ ይሰግዳሉ እያሉ እስካሁን ድረስ ይጽፋሉ እያሉ ነው። እና ምን አለ ዑመር ዙሪያውን ህዝቡ እየሰማው ነው አዕለም አነከ ሀጀር ድንጋ እንደሆን ካቃለሁ ላተንፋ ወላ ተዱር አጠቅምምም አትጎዳን ድንጋይ ነህ ይሄ ማለት ምን ማለት መሰላችሁ ተውሂድ እያስተማሯቸው ነው ከኋላ ያሉት ዱዓ እዚህ ድንጋይ ላይ ተወሱል እስቲጋሳ መሸሽ ያዘኝ ልቀቀኝ ምናምን አድነኝ የሚባል ድንጋዩ የመጥቀም የመጉዳት አቅም እንደሌለው ሩቡብያነት እንደሌለ ኡሉህያም እሱ ላይ እንደማይገባው ግልጽ አደረጉላቸው። ተውሂዱን ለማስተማር እንጂ ድንጋዩ ምንም አይደለም ማለታቸው አይደለም። በሸሪዓማ ነብዩ ሳሙት ብለዋል፣ እየተሳመ እዛም ተቀምጧል። የግድ የግድ ግን ድንጋዩ አይጠቅምም፣ አይጎዳም፣ አይጠቅምም፣ አይጎዳም። ተውሂድ እያስተማራቸው እኔ አለም አውቃለሁ ከኋላ ያሉት አዲስ እስላምን ተቀብለው የገቡት ሰዎች ይህ አይነት እንትን እንዳይኖራቸው ነው ዑመር የተናገረው ላተዱር ወላ ተንፈ አትጎዳም አትጠቅምም ወለውላ አኒ ረአይቱ ረሱላ ላ ስለ ላ ስለም ሲስሙ ባላየው ኖሮ ማቀበልቱ ባልሳምኮ ነበር ሐዲሱ ሙተፈቅ እዚሁ ላይ ደግሞ ጠዋዓተ አረሱል ስለ ላ ስለም የነቢዩን ሱና ሕያው ማድረግና ነቢዩ አለ ሰላቱ ወሰላም ያሉትን ነገር ምንም ሳይከብደን ሳይዘገነንን ማድረግ እንዳለብን አስተምረውናል ነብዩ ስላደረጉት አድርጋል ነብዩ ስላደረጉት አንድ ነገር ማድረግ አለብን ምን ይሁን ተመቸን አልተመቸን አይደለም አቅሙ ካለን የማድረግ ብቃት ካለን ማድረግ ተጓልተናል وعن ابي الطفيل رضي الله تعالى عنه ابو الطفيل ابو الطفيل رضي الله تعالى عنه قال رايت رسول الله صلى الله عليه وسلم نبينا يتشالله لنا ابو الطفيل ابو الطفيل ما ابو الطفيل عامر بن واسيلة الليثي الكناني كناناوي ነው ለይትይ ነው አሚር እብኑ ዋሲላ ይባላል ስሙ አብ ጡፈይል ማለት ቅጽል ስሙ ነው አድረከ ምን ሐያት ነብይ ሰለላሁ ዐለይሂ ወሰለም 80 ሲኒን ስምንት ዓመት በነብዩ ዘመን ቆይቷል ወማተ ቢመካ ሰና ሚአት በመቶ ነው የሞተው መካ ላይ سنة مئة وقيل سنتين ومئة وقيل عشرة ومئة وهو أخير من مات من الصحابة في جميع الأرض على أكثر الأرض የመጨረሻው ሰሃቢ አንድ ሰሃቢ في جميع الأرض ለምሳሌ መካ ላይ የመጨረሻው እከሌ ነው፣ መዲና ላይ የመጨረሻው ሷሃባ እከሌ ነው፣ ኢራቅ ላይ የሞተ የመጨረሻው ሷሃባ እንትና ነው፣ ግብጽ ላይ የመጨረሻው ሷሃባ እንትና ነው እንላለን አይደል? ይህ አይነት አለ። ይሄ ግን ምን ሷሃባ ባይናቸው ካዩ ሰዎች የመጨረሻው ምድር ላይ ቅር ይቻላል። መጨረሻ ላይ የሞተ ሀታ ከዚህ ዘመን መቁጠር ያደረጉትም ይሄ ከኔ ቀርን ነው ብለው አንድ ክፍለ ዘመን አድርገው በዚህ ቆጥረውበታል። መቶ አመት መቶ አስር አመት ቆይቷል ይላሉ። ስምንቱን አመት እዛ አሳልፎታል። መቶ ሁለት አመት ቆይቷል። መቶ አመት ብለው አንድ ክፍለ ዘመንን በሱ የቆጠሩም አሉ። ከኔ ቀርን ነው ብለው ተናግረዋል። ይሄ ነው በሳቸው ዘመን ያለ ስለሆነ በመቶ ሁለት ነው የሞተው፣ በመቶ ነው የሞተው። ወቂል አሸረ ወሚአ በመቶ አስር ነው የሞተው። ወሁ አኺሩ መማተ መካ ላይ ነው የሞተው። ወሁ አኺሩ መማተ የሞተ የመጨረሻው ሰሃቢ ሲገኝ ለአርድ በምድር ሁሉ በምድር ገጽ ላይ ካሉት ሁሉ የመጨረሻው ሰሃቢ ይሄ ነበር። አስምሩበት። እና ምን ይለናል ረዲየላሁ ተዓላ ነው ቃል ረአይቱ ረሱላላህ ሰለላሁ ዐለይሂ ወሰለም ስሙ ማን ነው አቡ ጡፈይል ስሙ አሚር ኢብኑ ዋሲላ አለይት ይልኪናኒ رأيت رسول الله صلى الله عليه وسلم يطوف بالبيت ነብዩና አለይሂ ሰላቱ ወሰላም በይቱላህን ሲጠውፉ ሲዞሩ አይቻቸዋለሁ ወየስተሊሙ ሩክነ ሩክኑን ደግሞ እስቲላም ሲያደርጉ አይቻቸዋለሁ ሲነኩት ማለት ነው ቢኒ ሒጃኒን በከዘራቸው ማአሁ አብሯቸው በነበረው ከዘራ ሒጃን ማለት ወሆ አፈን ሐን የተረስ ከራሷ መለስ ያለች ዘንግ ናት መሕንየተ ረእስ መሕንየተ ረእስ ማለት ዘንበል ያለ ማለት ነው እንዴ ከዘራ ማለት ነው አይደል በከዘራቸው በዘንጋቸው ነብዩ አለይሂ ሰላቱ ወሰለም ይነኩትና ግድግዳውን ሌላ ሰው ስላለ ነካ አድርጉትና አድርጉታል ዘንጋቸው ኢሻራ ማለት ሩክነ ሊማን እና ወይቀብሉ ሚሕጀነ ከዘራቸውን እንደገና ይስሟት ነበር ያን ካደረጉ በኋላ ይሄን አይቻለሁ እያለ ነው። ረሱላህ ሰለላሁ ዐለይሂ ወሰለም የጡፉ ቢልበይት በይቁላን ሲጠውፉ ወየስተሊሙ ሩክነ ሩክኑን እስቲላም ሲያደርጉ አይቻቸዋሉ ሲዘይሩ ቢሚሕጀኒ መዐሁ አብሯቸው በነበረ ከዘራ ወይቀቢሉ ልሚሕጀነ ከዘራውን እንደገና ይስሙታል ያንን ተይዞ ሩክን ሊማንን ተይዞ ወይንም ሐጀረል አስወድን ተይዞ ወርቃማ አፈር እየተባለ ሌሎች ወልዮች መስጊድ አካባቢ አይሳምም። هذه بدعه منكره شرقيه በጣም ሽርክ ነው እጅግ በጣም ዘመናዊ ሽርክ ማለት ነው ይሄን ታውቃላችሁ አይደል የወርቅ አፈር ምናምን ታቁም መቃብር ታላላቅ ሰዎች እነ አልከሶ ቃጥባሪ ገታ ኑር ሁሴን ጦፋ ጥሩ ሲና የመሳሰሉት ይሄ ይዘይራል አይደል ይዘይራል አታቁም እንትን ድንጋው እንደሚሳል ይደረጋል። ሱብሃንአላህ በጣም በጣም እጅግ በጣም ዘገና ይሰራል። ዘገና ለውም የሰማው እዚሁ ነው የሰማው በጥያቄ ሰውየው ላይ ሰውየው የተከበሩ ሰው ናቸው እና እሳቸው ይዘየራሉ። ሁሉም እየሄደ እሳቸውን ይዘይራል ለበረካ ምናምን ተብሎ ማለት ነው። እሳቸው ጋር መድረስ ስላልተቻለ ምን አድርገዋል? እላያቸው ላይ ገመድ አስረው ሰጥተውታል። ገመድ እየሳመ ይሄዳል ማለት ገመድ ረጅም ገመድ እዚህ ላይ ታስሯል። የገመድ ጫፍ ከዋርከው ጀርባ ነው በል ወይም ካፌ ነው። ካፌ ደርሰህ እሳቸውን ስለማታይ ገመድን ስመህ ማለት ነው። የእሳቸውን ምን ሳምክ ማለት ነው። እሳቸው ላይ የተያያዘ ነገር ስማል ማለት ነው። ጥሩ አገኘ ያንቋጭ እና ከዚህ መውጣት የለበትም ነው። ይሄ ተውሂድ ነው። እዙ ላይ ኢባዳ ስለሆነ አልኢባደቱ ተውቂፍያ እዛው ጥቅሱን አገኘንበት ቦታ ሀጀረል አስወድ ላይና ሩክነል የማኒ ላይ ብቻ መቀረት ያለበት ነው ይሄ ኢባዳ። እሺ እዛው ጥቅሱ ላይ ከዛ ውጭ ያለ የነብዩ መስጊድ መዲና ራሱ ይሳማል አይሳምም። የዶሪሃቸውን እንትን ሀታ ራሱ ሀበሾችና የተለያዩ ከአፍሪካ ሀገር ከዚህ ሀገር የሚመጡ ሰዎች ናቸው አሁንም የሚረብሹ እንትን ነብዩ መስጊድ አለይሂ ሰላቱ ወሰላም እንትን ረውዳው አለ ረውዳው ላይ ሲገባ ቀውጢ ነው ፖሊስ እንዲህ ነው እጅ ለእጅ ፖሊሶቹ። ሶላ ከተሰገደ በኋላ እንደዚህ ተያይዞ ነው ወጣ ወደ ኋላ ማለት ነው። መጣሁ ያ ረሱላህ ተቀበሉ ተቀበሉ። ቀውጢ ነው ነገር እዛ ሲገባ ልክ በሩ ይራሽ መሬቱን ይስሙታል፣ ግድግዳውን ይስማሉ፣ መስጊዱ ይሳማል። ከዛ ደግሞ የነ ሐምዛ መቃብር አለ፣ እዛ ሄዱ ይስማሉ። በቂያረ ቀርቀት የሶሐቢዮች መቃብር ነው ይሳማል። በድሪ ሄዳሉ፣ የዘመቻው ቦታ ሶሐቢዎች ተቀበረበት ካለ እዛ ይስማሉ። ይሄ ሁሉ ቢድዓት ሙንከር والله አሰምሬና ሽርክን አዲም በጣም ከባድ ሽርክ ነው በጣም ዑመር እንኳን ራሱ አያችሁት የተውሂዱ ምን አይነት እንትን አሪፍ አለና ተናገረ። ወላሂ በጣም በቂያችን ነው። ይሄ ራሱ በቂ ነው። አዕለም አኒ አዕለም አነከ ሀጀር ላ ተንፈዕ ወላ ተዱር ለው ለም አረ ረሱለላህ ሰለላሁ ዐለይሂ ወሰለም ዩቀብሉክ ማ ስለዚህ ነብዩ አልሳሙትም ኡመር ምክቻ አያደርግም አይስምም ማለት ሀታ ራሱ ምን ዛፊቱን እዚህ ባዩ ዕለከ ተሕተ ሸጀረት የሚለው ቃል ኪዳን የተገባቡበትን ዛፏን ቁረጡልኛል አስቆረጣል። ሁለት ሰዎች አይስማሙም ነበር እዚህ ነው ብሎ ይላል። ዛፏ እዚህ ነበረች ብሎ ሁለት ሰዎች እንኳን አይስማሙም። ሁሉም አይዛ ነበር ነበረች አይደለም፣ እዛ ነበረች አይደለም፣ እዛ ነበር ሁሉም አይገናኝም፣ አይስማማም ነበር። ለምን ቆረጣት ዑመር? ዑመር አስቆረጣት። ቁርአን ላይ የተጠቀሰችን ዛፍ ለምን ቆረጣት? የሰዎች አመለካከት ምን አላለውምና በዚህ ዲንጋራሱ እያስተማረ ያለው ተውሂድ ነው ከኋላ እኔ ራሱ ድንጋይ እንደሆነ አውቃለሁ። ነብዩ ጋር ስም ትኖረው አልስም ከዚህ ውጭ አለ። ያ ዛፍ ኖሮ በአሁን ሰዓት አስቡ ምን ምን እንደሚያጋጥም ቅቤ ምናምን ዋያ አላብኒ ኡመያ ያስራሉ እኮ ፍለት ምናምን ነገር ነድር ምናምን ዛፉ ላይ እንትን ማለት ስለት ልጄ ተመርቆ ከመጣልኝ ተመርቆ የመጣለት በግ አርጌ እፈታሃለሁ ብሎ ገመድ ያስራሉ። እዚህ ላይ ክር ይታሰራል። ለስለት ማለት ነው። በየዛፉ ላይ የወልዬ ዛፍ ምናምን የሚባል ነገር ላይ ክር አለበት እያለ አለሁ ሀዳ ሞጁድ በሞጁድ ዑለማዎችን እጅ መሳም ይቻላል ነው ይፈቀዳል። የዑለማዎችን መሳም ይፈቀዳል። የኛ ያው የሰላምታ ይንስታዶች የወልዮችን ወንትን የዑለማዎችን እጅ መሳም ይቻላል ባይሆን ተከቡር እንዳይኖርባቸው አንተም ደግሞ ለተዓቡድ እንዳታደርገው አበላ እነሱም ደግሞ ተከቡን እንዳይኖርባቸው እንጂ ይሻላል ይላሉ አልባኒ ይሻላል ነው ወላኪን መቆጠቡ ነው አሰላሙ አለይኩም እንደናችሁ ችግር የለም وعن يعلى بن أمية رضي الله تعالى عنه قال قال رسول الله صلى الله عليه وسلم ዝም ብሎ የሐጅ ሐዲስ ብቻ አታድርግ ይህ እኮ ተውሂድ ቦታ ላይ ይመጣል ሐዲሱ ገሬ በቃ የፊቅህ የአህካም እንትን ነው ብቻ እንዳለ ተውሂድ አለው እኛ ስንፈስር በፊቅህ ብቻ እንዳትሄዱ አለ የተውሂድ ኪታብ ነው ራሱ የተውሂድ በይዑ ራሱ ተውሂድ ይመጣል وأيعلى بن أمية رضي الله تعالى يعلى بن أمية أبو سفيان أبو صفوان التميمي المكي حديث قريش የቁረይሽ ውስጥ ጥገኛ በመባል ይታወቃል صحابي مشهور ታዋቂ صحابي ነው من مسلمة الفتح በፈተ ጊዜ ከሰለሙት ነው ሸሂደ ሁነይን ወጣኢፍ ሁነይንና ጣኢፍ ላይ ዘምቷል ወተቡክ ተቡክም ላይ ዘምቷል አሚለ ሰርቷል ለአቢ በክር ወዑመር ወዑስማን ለሶስቱም ኸሊፋዎች በቂ ኢላ ቁርቢ አልኸምሲን እስከ 50 ዓመተ ሂጅራ ድረስ የቆየ ነው። ሶስቱም እንትን ባለስልጣን አድርገውት ሰርቷል። ሶስቱም ሶስቱም አቡበክርም ስልጣን ሰጥተውታል። ዑመርም ሰጥቶን ነበር፣ ዑስማንም ሰጥቶት ነበር። ይህን ሰሃባ أي على بن أمية رضي الله تعالى عنه قال طاف رسول الله صلى الله عليه وسلم النبي عليه الصلاة والسلام طواف طوفوان مطبيعا ببرج أخضر مطبيعا بالطباع مالتنا مطبيعا هو ለዚህ ስር ማን ነው ጥባ ማለት ናሳይ ጥባ ማለት ይሄ ነው ይሄንኛውም ታወጣዋለህ ቀኝ እጃች በቀኝ ተከሻችን ላይ ልብሱ አይኖርም ይሄ ራቁት ነው በቀኝ ስር ታመጣና በዚህ ነው ተከሻ ላይ ታደር ታደራለ ማለት ነው ለዚህ ነው ማለት ጢባ ማለት ይሄ ከብዳት ጢባ ማለት ይሄ ነው ቀኝ ነው አውጥቶ ልብሱን በቀኝ እጅ ስር ማድረግ ማለት ነው እና በዚህ ላይ በግራ ትከሻ ላይ ማስተላለፍ ሁለት ብቻ አልገባችሁ رضي الله تعالى عنه قال ረሱሉላህ رسول الله صلى الله عليه وسلم النبي عليه الصلاه والسلام አድርገው ቀኝ እጃቸውን አውጥተው ቢቦርድን አክበር በአረንጓዴ ልብስ ቢቦርድን አክበር በአረንጓዴ ልብስ بارنغوادل ኢሕራም ይቻላል። ጥቁርም ትችላለህ፣ ችግር የለም። ከላው አሁን ቢጫ ምናምን ነገር በነጭ አፍዶል በዚህ ደግሞ ጀዋዝ ነው ሊባያን ጀዋዝ በነጭ እንጂ አይቻልም እንዳነገር ነጭ እንጂ ለሐጅ ጭራሽ ጠዋት ወይንም ደግሞ ሐጅ ላይ አክበር መልበስ አይቻልም እንዳነገር ባይሆን ባንዲራ የለበት رواه الخمسة للنسائي وصححه الترمذي الترمذي حديث صحيح الدوسة مش تذكره وعن انس رضي الله تعالى عنه قال كان يهل قلت ما ادري اتباع من ማለት ነው وعن انس رضي الله تعالى عنه قال كان يهل منا المهل فلا ينكر عليه ويكبر منا المكبر فلا ينكر عليه انس انس رضي الله تعالى عنه قال من ይለናል كان يهل منا ከኛ ታሊል የሚያደርግ ነበር ካለ ይህሉ ሚና ተልቢያ የሚያደርግ ነበር አልሙሂል ሚና አልሙሂል ከኛ ውስጥ ሙሂል ሙሂል ነው ሙሂል ማለት ለበይክ اللهم ለበይክ ለበይክ ላ ሸሪከ ለከ ለበይክ የሚል ሰው ሙሂል ይባላል ካነ ሚን ካነ ነበረ ይህሉ ሚና ከኛ ውስጥ ተልቢያ ያደርግ ነበር አልሙሂል ተልቢያ የሚያደርግ ተልቢያ ያደርግ ነበር ፈላ ይንከሩ አለይ ማንም አይቃወመውም ወይከቢሩ ምን المكبر ተክቢራን የሚል ከኛ ውስጥ ሙከቢርም ይከብር ነበር ፈላ ይንከሩ አለይ ማንም አይቃወመውም ይቻላል ማለት ነው ሁሉ አላሁ አክበር አላሁ አክበር የሚልም አለ ለበይክ አላሁመ ለበይክ የሚልም አለ ማንም ይሄንኛውን ይሄንኛውን አንተ ተልቢያ በል አንተ ተክቢራ በል ምናምን ነገር ተባብለው የለም ሁሉም ሳቢት ነው ሁለቱም የፈለገውን ሰውየው መስከር ይችላል ማለት ነው هذا الحديث وارد في صفة ذهابه من منى إلى عرفات في هدنه وهو دليل على صحة التكبير مكان التلبية في هذا المكان ይቻላል ነብዩ አለይሂ ሰላቱ ወሰለም ከሚና ወደ አረፋ እየሄዱ ባለበት ሰዓት ላይ ነው መንገድ ላይ ተክቢራ የሚል አለ ተልቢያ የሚል አለ ችግር የለም ማለት ነው አዛ ታሪክ ማንም ማንንም አልተቃወመም ተክቢራ አትበሉ ተልቢያ በሉ አይ ተልቢያ በሉ ተክቢራ አትበሉ አልተባባሉም ማለት ነው ካነ ዩሂሉ ሚን አልሙሂል ተልቢያ የሚያደርገውም ከኛ ተልቢያ ያደርግ ነበር ፈላ ይንከሩ አለይ ማንም የሚቃወም ተቃውሞ አልደረሰበትም ወይከብሩ ሚን አልሙከብር ከኛም ተክቢራ የሚለው ተክቢራ ያደርግ ነበር ፈላ ይንከሩ አለይ ማንም ተቃውሞ አላሰማም ሐዲሱ ሙተፈቅ ዐለይህ وعن ابن عباس رضي الله تعالى عنهما قال بعثني النبي صلى الله عليه وسلم النبي عليه الصلاة والسلام لاكم ይላል ነብዩ አለይሂ ሰላቱ ወሰላም ላኩኝ ይላል ሲቃሊ በሲቀል ላጋጠማቸው ሰዎች የሰውነት ሲፈት ማለት ነው። ሲቀል የሰውነት ክብደት ላጋጠማቸው በሽምግልና የሚሆን በውፍረት የሚሆን በቃል አልችል ብለው ማለት ነው። ሲቀል አው ቃለ ወይም ምንድን ያለው ሲባዓፈቲ በደካሞች ሲባዓፈቲ በደካሞች ሲቀል አለ። ሲቀል ማለት የሰውነት መስበድ የሰውነት መግዘፍ ማለት ነው። ይህ ያለ እድሜ መግዘፍ አለ አይደል? ሰውነት ሊጫጫንም ይችላል እንደዚህ አይነት ሊፈጠር ይችላል አው አውቃለ ወይ እንደናለው ሸከራዊ ነው ዘጋቢው በሲቀል ሰውነታቸው ከብዷቸው ባሉት ሰዎች ይሁን በደካሞች ሁሉ ይቻንዱ ብለውኛል من جمع كمزدلفة بليل لذي تجاكون ليد النبي عليه الصلاة والسلام لكونيا ليلة ابن عباس ابن عباس ደካማ ሰዎችን ይዘክል ምክንያቱም ጧት ሙዘሊፋ ላይ እስከ ሰዓት ድረስ ነው ማንጋት ያለው እስከ ጥሉ አልፈጅር ነው አይደል? ፈጅር ከወጣ በኋላና ሱብሂ ከተሰገደ በኋላ መሻዓረል ሐረም ይኬዳል። እዛው ነው መሻዓረል ሐረም ትንሽ ጠጋ ብሎ ነው። መሻዓረል ሐረም ላይ ከቆዩ በኋላ በጣም ኢስፋር ሲመጣ ከዛም በኋላ ወዴት ይሄዳሉ? ወደ ሚና ወይንም ጀምረተል ወደ ጀምረተል ጀምረተል አቀባ ይሄዳል። በዛን ሰዓት ሰው ስለሚበዛና ግፊ ስለሚበዛ ቀድመው ሰውነታቸው የከበዳቸውና ደካሞች ቀድመው ይሄዳሉ። ሴቶች ምናምን ይመስል ማለት ነው። ሌሊት ይሸኛሉ ቀድመው ግፊ ሳይጀምር መንገዱ ሳይያዝባቸው አልገባችሁ? እብኑ አባስ ምን ሆኖ ነው? እብኑ አባስ ደካሞችን ይዞ ለመሄድ ነው። ለምሳሌ ደካማ እናት ካለች ወይ ደካማ እህት ሚስት ካለ ወይ ደካማ ልጅ ይዘን ከሄድ ምን እናደርጋለን ማለት ነው? ግፊ ከመጀመሩ በፊት ይዞ መሄድ ይዞ መሄድ ለእኛ ተፈቅዶልን አይደለም፣ ለደካሞቹ ሲባል ተከትሎ መሄድ ማለት ነው። ሰውየው ያለሱ መንቀሳቀስ የማይችሉ ከሆነ ደካማነቱ እናቱን አብሮ ሀጅ ለማድረግ ይዞ የሄደ ሰው አይ ጧት እኮ ሱብሂን ከሰገድን በኋላ ከሙዝደሊፋ ወደ መሽዓር አልሐራም ስንሄድ በጣም መንገዱ ስለሚጨናነቅና ግፊ ስለሚበዛ እናቴ ትጎዳብኛለች ቃል ሌሊት መሄድ ማለት ነው። ቀድመ ሰው ሳይነሳ በፊት ሰው እስከ ሰዓት ይቆያል? እስከ ፈጅር ድረስ ሱብሂ እስከሚሰግድ ስለሚቆይ ማለት ነው። አተጓባንም ሙዝደሊፋ ላይ ማደር ዋጅብ ነው ወይ? ኢማሙ አህመድ እስከ ሁለተኛው ግማሽ ከግማሽ በኋላ ወይንም ከስድስት ሰዓት በኋላ እስከ ሰባት ሰዓት እስከ ስምንት ሰዓት መቆየት አለበት። ኢማሙ ሻፊዒ ከሁለተኛው የተወሰነ መቆየት አለበት ብለዋል። ኢማሙ አቡ ሐኒፋ ደግሞ ሱና ነው ነው የሚለው እዛ ቦታ ማደር። ኢማሙ ማሊክ ደግሞ በየትኛውም ሰዓት ይሁን ብቻ የተወሰነ ሰዓት ይገኝ በአራት ሰዓትም ደርሶ ችግር የለም። ብቻ ውቁፈ ሙዝደሊፋ ሙዝደሊፋ ላይ የተወሰነ ሰዓት ይገኝ ነው። ኢማሙ አህመድ እና ኢማሙ ሻፊዒ ኒስ ነው ደግሞ መሆንም ያለበት ገብቷችኋል። በአተኒ ነብይ ሰለላሁ ዐለይሂ ወሰለም ነብዩ ላኩኝ ሲቀል ሰውነታቸው በከበደ ሰዎች አውቃለ ፊዱዓፋ ወይ ከደካሞች ጋር ነብዩ ላኩኝ ይዘህ ሂድ ብለው من جمع من جمع ማለት ነው? ከሙዝደሊፋ ማለት ነው። بليل ለሊት ይዤ እንድሄድ አዘዙኝ። ሌሊት ይዘው ከሄዱ ፈጅር እስከሚወጣ ድረስ አልጠበቁም። ደካሞች ይፈቀድላቸዋል ማለት ነው። ከዚህ ተነስተን። بليل ነው የተባለው። قبل الفجر ነው ይዤ قبل الفجر ሐዲሱ متفق ገብቷቸዋል። قال الطيبي يستحب تقديم الضعفة ضعفاዎች ደካሞች ማስቀደም ይወደዳል ለአላ يتعذب الجهال በግሱ እንዳይጎዱ والحديث دليل على الرخصة للضعفاء ለደካሞች ተፈቅዷል ማለት ነው وعدم استكمال من بالمزدلفة مزدلفة ሙሉ በሙሉ አዳራቸውን እዛ መቆየት አለባቸው አይባልም اما من لم يكن بهذه المثابة በዚህ ሁኔታ ላይ ያልሆነ ሰው فلا يصدق منها الا بعد صلاة الفجر ከፈጅር በኋላ እንጂ አይንቀሳቀስም ጤነኛ ሰው ከፈጅር በፊት መሄድ የለበትም ከፈጅር በኋላ ነው የሚንቀሳቀሰው በቃ እስከዚህ ግልጽ ነው አልገባችሁም ዋና አይሻ ረዲየላሁ ቃል አይሻ ምን ትላለች እስተእዘነት ሰውደቱ ሰውዳ አስፈቀደች ትላለች ሰውዳ ሰውዳ ለአይሻ ምን ሆናል ምን ሆነ ለአይሻ ሰውዳ የነብዩ ምንድን ናት ለአይሻ ምን ሆናል ምስለኔ የአንድ ሰው ሁለት ሚስቶች ወይም ሶስት ሚስቶች አንዷ ለሌላዋ ምን ትባላለች? መሳኖ መሳኖ ነው የሚባለው። መሳኖ በኦሮምኛ ጣውንት በአማርኛ ካውንት ማለት ነው። መሳኑ ወይም ፓውንድ እና ሰውዳ አፈቀደ ትለናለች። ሰውዳ ነያ ሰውዳ ማለት የኡሙል ሙእሚኒን ሰውዳ ቢንት ዘምዓ أم المؤمنين ናት። የሙእሚኖች እናት ናት። የነብዩ ሚስት ናት። ሰውዳ ቢንት ዘምዓ እብኑ አርዲ ሸምስ አለ አለ አልአሚርያ ቁረሻዊት ናት። አሚራዊት አነስተኛ ሐረጉ የዘር ሐረጓ ማለት ነው። أسلمت بمكة كريما سنو مكة وسنو إسلامين يتقبلتشو وهاجرت كرم بلانو إسلامين يتقبلتشو مكة عليه سوداين بجين استمرت وهاجرت مع زوجها قبالوا أقار إلى الحبشة ودي حبشة سجت مكة نبرا الهجرة الثانية ومات زوجها هنا بعض الجين يموتوا فتزوجها رسول الله صلى الله عليه وسلم نبي أقبل ودخل بها بمكة مكة لين وقل من يتجمر بعد موت خريجة خريجة كموت شبوالا يمجمر عمي ساتشون خريجان على قبل باتم خريجة كموت شبوالا نبي عليه الصلاة والسلام تزوج ሴቶችን በአንድ ላይ አግብተዋል። ኸዲጃ ከሞተች በኋላ ነው ይሄን የጀመሩት። ወደ ኸለቢያ ቢመካ በዕደ መውቴ ኸዲጃ ሰውዳን ነበር ያገቡት። ሰውዳ ትልቅ ሴት ናት እና ከኸዲጃ በኋላ ወቂለ አየዕቀደ ቢአኢሻ ወተውሲየት ሰና በሀምሳ አምስት ወቀብለ አየዕቀደ ቢአኢሻ አኢሻን ከመግባታቸው በፊት ሰውዳን አገቡ። ሰውዳን አገቡ። ሰውዳ ጋር እየኖሩ እያለ ከዛም በኋላ አኢሻን አገቡ ማለት ነው። ወተወፊት ሰና በ55 ዓመተ ሂጅራ ነው ሰውዳ እና አይሻ ምን ትልናለች? እስተእዘነት ሰውደቱ ለሚገርመው ሰውዳ ጊዜዋን ሰውዳ ትልቅ ሴት ከሆነች በኋላ ነብዩ ስለሆነ ትልቅ ሴት ሆነች። በጣም ስታረጅ ልፋሽ እንደ አሏት። አአ እኔ በእሳቸው ስር በክብር ብኖር ይሻለኛል፣ አትፍኩም ግን ቀኔን እኔ ጋር የሚደርሰውትን ክፍያ ለአንዷ ሴት አንድ ቀን፣ ለሌላዋ አንድ ቀን፣ አንድ ቀን አንድ ቀን አንድ ቀን አከፋፍለው ከሆነ የኔን ተራ ለአይሻ ሰጥቻለሁ አለች። ትልቅ ጀነት እኮ ነው ረዲየላሁ ተዓላ ነው አይሻን እንደሚወዷት በጣም ስለምታውቅ እስተዘነት ሰውደቱ ረሱላህ ሰለላሁ ዐለይሂ ወሰለም አይሻ ምን ትለናለች? ሰውዳ አስፈቀደች። ረሱላህ ሰለላሁ ዐለይሂ ወሰለም የአላህን መላእክተኛ አስፈቀደቻቸው ትለናለች። ለይለተል ሙዝደሊፋ በሙዝደሊፋ ሌሊት አስፈቀደቻቸው። አንተን ፈዓ ቀብለሁ ከነብዩ በፊት ቀድማ እንድትሄድ አስፈቀደቻቸው። ለሂድ ያ ረሱላህ እኔ ጧት አልችልም ሰውነቴ በጣም ይሄ እየከበደ ስለመጣ ጠዋት ከህዝቡ ጋር አብሬ መንቀሳቀስ ስለማልችል እኔ ቀድሜ ለሄድ ብላ ነብዩን አስፈቀደች እያለች ነው። ማናት ያስፈቀደች? አንተድፈ ማለት ምን ማለት ነው? ቀድማ ለመሄድ ማለት ነው፣ ጉዞ ማለት ነው። ወካነት ሰቢጣ ሰቢጣ ነበረች። ሰብጧ ማለት ያኔ ሰቂላ ሰውነቷ ግዙፍ ነበር። ሰውነቷ ግዙፍ ከባድ ነበረች። ወፍሯል ሰውነቷ። ፈአዚነ ለሃ ነብዩን ፈቀዱላት። ነብዩም ሂጂ ብለው ፈቀዱላት። ግልጽ ነው። ከቤቷ ማለት ምን ማለት ነው? ፈቂላ ማለት ነው በሌላ አረብያ ሰውነቷ ከባድ። ስለዚህ ከዚህ ሐዲስ በመነሳት ምን አለ ማለት ነው ሰውነታቸው ለከበዳቸውና ከህዝብ ጋር መንቀሳቀስ የማይችሉ ደካሞች የልብ ህመምም ሊኖርባቸው ይችላል። ሁይ የሆነ ነገር ስለት ሊኖር ይችላል። ለማንኛውም ደካማ ሁሉ ቀድሞ መሄድ ይችላል የሚለውን ከዚህ አስሎ ሐዲስ ይገኛል። ሐዲሱ ሙተፈቅ ዐለይሂ ወአን ኢብኑ አባስ ረዲየላሁ ተዓላ ዐንሁማ ቃል ቃለ ረሱል ቃለ ለና ረሱልላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እንዲህ አሉ ላ ተርሙል ጀምራ ተራራዋን ጎራዋን እንዳትወረውሩ ጀምረዋል ሀታ ተጥሉ አሸም ፀሐይ ከመውጣቷ በፊት እንዳትወረውሩ ብለዋል። ፀሐይ ከመውጣቱ በፊት ረሚል ጀምር አይቻልም አልጀምራ ጀምራ ማለት ጀምረተን ኩብራ ወይንም ጀምረተን አቀባ የምንላት የዒድ ጊዜ የምትወረወረው ማለት ነው። ከመሻዕር አልሐራም የት ነበር የሚሄደው ሰውዬ? ከአረፋ ሙዝደሊፋ መጥቶ አደረ። ሙዝደሊፋ ሱብሂ ሰግዶ ጠዋት በአስረኛው መሻዕር አልሐራም ሄደ። መሻዕር አልሐራም ፀሐይ ከመውጣቷ በፊት ወዴት ይሄድ ያለ? ወደ ጀምረተል ወደ ጀምረተል ኩብራ ነው አይደል የሚሄደው? ጀምረተል ኩብራ ናት። ማለት ጀምራ ጀምራዋን እንዳይወረውር አሉ ነብዩ አለይሂ ሰላቱ ወሰለም ከምን በፊት ሐታ ተጥሎ አሸምቱ ፀሐይ ከመውጣቱ በፊት እንዳይወረውር ብለዋል። ፀሐይ ከወጣች በኋላ ነው የሚወረወረው። ፀሐይ ከወጣች በኋላ ግልጽ ነው አይደል? ስንተኛው ቀን ነው የሚመስላችሁ? አስረኛው ቀን አስረኛው ቀን ፀሐይ ከወጣች በኋላ ጀምረተል አልኩብራን ሰባት ይወረውርና ከዛም በኋላ ነርደውም ያርዳል ዒዳቸውን ይሰግዳሉ፣ መካ ይመጣሉ፣ ጧፍ ሊሳባ አለ። ተመልሰው እንደገና ሶስት ቀን ይቆያሉ እዛው ሚና ላይ ምን ሶስቱን ተራሮች እንደገና ሶስት ቀን 77 21 21 አንድ ማለት እስከ እንትኑ ሰባ ምናምን ቀጠር ነው የሚወረውሩት። ሶስቱ ቀን ራሱ በተከታታይ ወረወረ አያመ ዛሬ የምትወረወረው ግን በአስረኛው ቀን የምትወረወረው የትኛዋ ተራራ ብቻ ነው? ጀምረከን? አልቁብራ ወይንም ጀምረተል አቀባ የምትባለው ብቻ ናት የምትወረወረው፣ ሌሎቹ አይወረወሩ። እሷ የምትወረወረው ፀሐይ ሲወጣ ነው በአስረኛው ቀን። እነዛ ሶስቱ ግን በዕደ ዘዋል ነው የሚወረወሩ። መቼ? በአስራ አንደኛው ቀን በአስራ ሁለተኛውና በአስራ ሶስተኛው ቀን ማለት ነው። አያመተሽ ዒዱን እንሰግዳለን። ዒዱ ጠዋት ሱብሂ ወይንም ፀሐይ ከወጣች በኋላ ጀምረተል አቀባን ሰባት ድንጋይ እንወረውርና ከዛም በኋላ ወደ መካ ነው የሚካሄደው። ጠዋፈል ኢፋዳ ይደረጋል ማለት ነው። የፈለገ እዛው ሚና ላይ ያርዳል፣ እርድ ያለበት ያርዳል። ጸጉሩን ይላጫል፣ ጧፈል ኢፋዳ ያደርጋል። እንደውም አርዶ ጸጉሩን ተላጭቶ ተጣጥቦ የት መሄድ አለበት ማለት ነው? ጧፈል ኢፋዳ መካ ይሄዳል። መካን ዙር ሰግዶ ጧፈል ኢፋዳውን አድርጎ አስረኛው ቀን አይደል ይመሻል። ነገ የት ይመጣል? ሚና 11ኛውን ምዘው ሚና ይቆያል። 12ኛውን ሚና ይቆያል። ኛው ሚና ይቆያል። ሶስቱን ቀን ሶስቱን ቀን ሶስቱን ተራሮች ሰባት ቀጠር እየወረወረ ይቆያል ማለት ነው። ገብቷችኋል? አንድ ተራራ ብቻዋን ትወረወራለች። ማናት እሷ? ጀምረተን ኩብራ መቼ ነው የምትወረወረው? የምትወረወረው ምን ሰዓት ነው? ፀሐይ ከወጣ በኋላ ሌሎቹ በ11ኛ በ12ኛ በ13ኛው ቀን በአያመት ተሽሪቅ በሶስት ቀን ውስጥ የሚወረወሩት ከምን ከምን በኋላ ነው የሚወረወሩት? በዕደ ዘዋል ነው የሚወረወሩት። ኢንሻአላህ ተቀሩትን እንተራለን። رواه خمسة لأن سعي زجبه طال وفي انقطاع آه، منقطع النساء لبت رواه الحسن من سهل سيء عن ابن عباس ولا نسمع من خبر عباس دائر اكتال سمان صلو عليه حسن مبال سوية حسن العرش مبال سوية دائر اكتال سمان مكاك لا يوجد كسوال لي يرون وعن عيشة رضي الله تعالى ما قال عنها قال سلالت آه، أرسل النبي صلى الله عليه وسلم بأمي سلمة النبي عليه الصلاة والسلام أم سلمة اللاقوة ليلة النحر بنحر لالي سلنا لك فيهم راس مشاللة ليلة النحر من مالتي مثلا شوال ليلة የሰውዳንም ነገረችን። ሰውዳም ነብዩን ከሙዝደሊፋ ቀድሜ ከእንትን ከግማሽ ሌሊት በኋላ ነው ባይሆን ከግማሽ ሌሊት በኋላ ልሂድ ከፈጅር በፊት ቀድሜ ልሂድ ያ ረሱላህ ብላ ሰውዳ አስፈቀደ፣ ፈቀዱላት አይደል? ኡሙ ሰለማ አስፈቅዳለች ነብዩ። አሁንም አይሻ ናት የነገረችን። ኡሙ ሰለማ ለይለተን ነህር ለይለተን ነህር ለይለተን ነህር ማለት ስንተኛው ሌሊት ማለት ነው? አስረኛው ሌሊት ለይለተን ነህር የሚባለው ነገ አስረኛው ቀን ነው። ኢድ ወይንም ኢድ የሚሰገድበት ኡቡህያ የምታረድበት ቀን ማለት ነው። አስረኛው የውመን እርድ ቀን የሚባለው ከሱ በፊት ያለው ሌሊቱ ሌለተል ነህር ይባላል። ليلة الخميس መቼ ነው? ليلة الخميس የሚባለው ጁሙአ ማታ መቼ ነው? ሐሙስ ማታ ነው። በዘጠነኛው አረፋ ላይ ውለን ማታ ሌለተል ነህር ይባላል። ሌለተል ጁሙዓ የሚባለው ማለት ነው። ሌለተል ጁሙዓ የሚባለው መቼ ነው? ሐሙስ ማታ ነው ሌለተል ጁሙዓ የሚባለው። ስለዚህ ቀድሞ ነው ሌሊቱ የሚቆጠረው። ለለተነህር ማለት ከአስረኛው በፊት ያለው ሌሊት ዘጠነኛው ማታ ማለት ነው። ሌሊተል አስፈቀደች። ፈረመችል ጀምረተ ጀምራን ድንጋዋን ወረወረች። ቀብላል ፈጅር ከፈጅር በፊት ወረወረች። ثم መበት ከዛ ሄደች። ፈአፋዶት ጠዋተ ሊፋዷን አደረገች። ከፊት ከፊት እየሄደች ነው አሁን ደግሞ ያስፈቀደችው ለምንድን ነው? ለመወርወር ነው። የወረወረችው መቼ ነው ማለት ነው ጀምራው ከፈጅር በፊት ነው የወረወረችው። እላይ ግን ስንቀራ እንቅጧ ቢኖርበት ምን ነበር ያሉት? አይ ከመውጣቱ በፊት እንዳትወረውሩ ተብሎ ነበር። ኡሙ ሰለማ ግን ሌሊትና ጀምራውን ልወርውር ብላ ምን አደረገች? አስፈቀደች። ለሴቶችና ለደካሞች አሁንም ጀምራውን ቀድመው መወርወር ይችላሉ ማለት ነው። ዝም ብሎ ከሙዝደሊፋ መሄድ ማስፈቀድ ብቻ ሳይሆን ሄደው ተራራውን ቀድሞ ከሄዱ ቀድሞ ይደርሳሉ ማለት ነው። እዛ ያንጉስ እስከ ድረስ ጠብቁ፣ እዚህ እስከሚመጣ ይባላል አሁንም ስራውን ቀድመው እየሰሩ ነው የሚሄዱ ከፊት ከፊት በጣም ግፍ ይበዛበታልና ነው ቦታ ተጓተናል ከሙዝደሊፋ መጡ መሻዓረል አልሐራም ቀድመው ይመጣሉ ደካሞች መሻዓረል አልሐራም ላይ ዱዓ የሚደረገውን ያደርጋሉ ጧት ነብዩና ወይንም ደግሞ ጧት አሁን ሁጃጁ ሲመጡ የሚያደርጉበት ቦታ ላይ አሁንም ከመሻዓረል አልሐራም ለቀው ይሄዳሉ ቀድመው ህዝቡ ከመምጣቱ በፊት ጀምራው ይደርሳሉ ማለት ነው ጀምራው ሲደርሱ ፀሐይ እስከሚወጣ ድረስ ጠብቁ አንላቸውም ያም አካል ናቸው ሌላው መጣ ይቀላቀላሉ ዚያም ይፈጠራል አሁንም ግዴ ስለዚህ ቀድመው ራሱ ለሊቱኑ ድንጋቸውን ወርውረው ይሄዳሉ ማለት ነው። ሙ ሰለማ እንደዛ ነው ያደረገችው። ሌሊተና አስፈቀደ ፈለመን ሲል ጀምራ ጓጅቷን ወይንም ተራራዋን ወረወረች። ቀብለል ፈጅር ከፈጅር በፊት ነው የወረወረችው። ፀሐይ እስከሚወጣ ድረስ አጠበቀችም። ثم መዞት ከዛው ቀጠለች ሄደ ፈአፋበት መካ ሄዳ ጠዋፈ ኢፋዳዋን አደረገች። ዋናውን ጠዋፈ ኢፋዳ ማለት ነው። هذا مختص بالنساء ومن ومن بعث معهن በሴቶችና እነሱ ጋር ከተላኩት ለተላኩት ለደካሞች ነው የሚፈቀደው። فلا يصح الاحتجاج بهذا الحديث በዚህ ሐዲስ ደሊል ማድረግ አይቻልም። على جواز الرمي بغير النفي هذا الوقت ከፈጅር በፊት ድንጋይ መወርወር ይቻላል የሚል ደሊል አይሆነንም። ምክንያቱም አስፈቅዳ በችግር ነው የሄደችው እሷ። ገብቷችኋል? ገብታችኋል? እሺ ወአን ዑርወተ እብን ሙደር ዑርወተ እብን ሙደርስ ከሚባለው ዑርወተ እብን ሙደርስ ዑርወተ እብን ሙደርስ የሚባለው እብኑ አውስ እብኑ ሐሪሳ እብኑ ላምድ ጣኢ ይባላል። ሰሐቢዩን ሰሐቢይ ነው። ሸሂደ ሐጀተል ወዳ ሐጀተል ወዳ ላይ ተሳትፏል ይሰው ወነዘለ ቢል ኩፋ ኩፋ ላይ ነው የኖረው። ለሁ አሸረቱ አሐዲስ አስር ሐዲሶችን ብቻ ዘግቧል። ረዲየላሁ ተዓላ ነው ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ እንዲህ ብለዋል አለ መን ሸሂደ ሶላተና ሀዲ ይህችን የኛን ሶላት የተሳተፈ የት ያኒ ቢል ሙዝደሊፋ እዚህ ሙዝደሊፋ ላይ ይህችን የኛን ሶላት የተሳተፈ የቷን ሶላት ማለት ነው ሱብሒን ማለት ነው የተፈለገው አይደል መነሻቸውን ሳይሆን መድረሻቸውን ነው ሀደረ ሰላተል ፈጅር ለቲ ኸረጅና ለሃል አን ማለት ነው አይመን ሸሂደ ሶላተና የኛን ሶላት የተሳተፈ ሀዲ ይህችን ሶላታችን ሱብሒን ማለት ነው ያኒ ቢልሙዝደሊፋ ሙዝደሊፋ ላይ አብሮን ሱብዬ ሰገደ ማአና ፈወቀፈ ማአና እኛ ጋር የቆመ ሀታ ነድፋ ከዚህ እስከምንወጣ ድረስ ሀታ ነድፋ አይ ሀታ ነድሃ በማለት ነው እስከምንሄድ እዚህ የቆመ ወቀድ ወቀፈ ቢአረፋ በአረፋ ላይም ከቆመ ቀብለ ዛሬ ከአሁን በፊት አረፋ ላይ ሌለን አው ነሃረን ቀንም ይሁን ሌሊት እዛ ቆሞ ከሆነ ፈቀድ ተመ ሐጁ ሐጁ ተሟልቶለታል ወቀዷ ተፈሳ ተፈሱንም ፈጽሟል አሉ ነቢዩ አለይሂ ሰላቱ ወሰላም እላዩ ላይ ያለውን ትርፋ ትርፍ ነገር ለማስወገድ ተፈቅዶለታል ማለት ነው። ተፈስ ማለት እላዩ ላይ ያለ ትርፋ ትርፍ ነገር ማለት የብብት ጸጉሮች ይኖራሉ። ይሄ ሻሪው ያድግበታል። ጸጉር የዛን ሰዓት መቀነስ አይቻልም ነበር አይደል? የራሱ ጸጉር አለ፣ ጥፍር መቆረጥ አለ። እነዚህ እነዚህን ሁሉ ይዳዳ ቀባ ተፈስ ያለበትን እላዩ ላይ ያለውን ትርፋ ትርፍ ነገር ለማስወገድ ምን ሆነ ማለት ነው ብቁ ሆነ። አሁን አሁን ተፈቅዶለታል አሉ ነብዩ አለይሂ ሰላቱ ወሰለም። የት የት የተሳተፈ ነው ያሉት? ላይ የኛን ሶላት የሰገደ አብሮ ሱብሂ አብሮን የሰገደ ያኒ ቢል ሙዝደሊፋ ተወቀፈ ማአና እዙ ሙዝደልፋ ላይ አብሮን ከቆየ ሀታ ነድፋ እኛ እስከምናይ ድረስ እስከ መቼ ማለት ነው? እስከ ሱብሂ እስከሚሰገድ አብሮን የቆየ ማለት ነው። ወቀዱ ወቀፈ ቁሞ ከሆነ ቢአረፋ አረፋ ላይ ቁሞ ከሆነ ቀብለ ዛሊክ ካሁን በፊት ቁሞ ከሆነ የዘሪካ ከመምጣቱ በፊት ማለት ነው የግድ ዘጠነኛውን መቆም አለበትና እሱን ካልቆምና ሀጅ የለውም ሌላን አውነ ሐረም ከሰዓትም ይሁን ከሰዓት በፊት ፈቀድ ተመ ሐጁ ሐጁ ተሟልቶለታል ይሰው ሐጁ ተሟልቶለታል ወቀዷ ተፈፈት ምን ማለት ነው ቀዷ ተፈፈት ጥፋትፉን ነገር ለማስወገድ ተፈቀደለት በቃለት ማለት ነው ጠይቁኝ አልገባችሁ ገባችኋል Unit. right? Huh? አረ ተውስ ተውስ ይቻላል። ሀጂ ኢህራም ያላደረገው ነው። አረ ተውስ ወቀዷ ተሰተው አዳ መናሲከው የሀጅ ስነ ስርዓቱን አሟልቷል፣ አድርጓል፣ አከናውኗል። ቀዷ ተፈተ ማለት ሀጁን ፈጽሟል፣ አድርጓል ማለት ነው። ሀጁን ጨርሷል። ስለዚህ ምን ይቻላል ማለት ነው። ወቀዷ ተፈተው ማለት የሐጅ ስነ ስርዓቱን አሟልቷል ማለት ነው። ፈሰስ ማለት ምን ማለት ነው ካላችሁ አንድ ሙህሪም የማያደርጋቸው ነገራቶች ነው። ፈሰስ ማለት ሙህሪም ሐጅ አህረመ ገባችሁ? ማየፈዓሉሁል ሙህሪም ሐጅ አህረመ ሰው እንደ ሕል ከሐጁ ሲፈታ ምን ተክሲር ሻዕ ጸጉሩን ያሳድራል፣ አውል ሐልቅ ወይ ይላጫል፣ አው ገይሪሂማ ወይ ሌላ ሌላ ምን ኺሳሊል ፍጥራ ብዙ ተፈጥሯዊ ነገራቶችን ያደርጋል። የብብት ጸጉር ያስወግዳል፣ ጥፍሩን ይቆርጣል። ማን مهري وقضى جميع المناسك لأنه لا يقضى التفت إلا بعد ذلك وأصل التفت على الوسع وشاشة مالتنا حتى يعني نقر مالتنا ولا يلاي ما يمت نقراتك ما تقدر يسلال الكذام بها وصدر هذا الحديث أن عروة من مبرس قال أتيت رسول الله صلى الله عليه وسلم بالمزدلفة متى هنا خرج إلى الصلاة وتفقلت يا رسول الله القاسم إني جئتوا من جبل طيب- كجبل طيب كون متاوت አልኳቸው ዋጥባቱ ነፍሲ ራሴን በጣም አደከምኩኝ አደከም ፈረሴንም አቅለልቱ ራሂለቲ ግመሌንም አደከምኳት እኔም ራሴ በጣም ደከምኩኝ ረሱላህ ወላሂ ማ ተረክቱ ሚን ጀበልን ኢላ ወቀፍቱ አለይ አንድ ተራራ እኮ የቀረኝ የለም ያልቆምኩበት ተራራ ካለ ምን ሐጅን እንደው ሐጅ ያገኛሉ አላቸው በቃ እንትን ሐጃጆች አመልጠውት አመልጠውት በቃ ተራራ ላይ ተራራውን ሁሉ ቆሞበታል አረፋ ላይ ነበር መቆም ያለበት እና ሙዝደሊፋ ነበር አይደል? በዛ አካባቢ ጀበሉ ቆይ ሳይቀር ማለት ነው። ጀበሉ ቆይ ማለት ሜዳ ላይ ያለ ዝም ብሎ ተራራ ነው። ሀጅ ጋር አይገናኝም ይችላል በቃ ግመሌንም አደከምኩት እኔም ራሴ ደከምኩ ተራራ የተባለ እየዞርኩ ሁሉንም ቆሜበታለሁ እና ሀጅ ያለኝ ሲላቸው በቃ ይሄን ይሄንን ሰውና መንገር ያለባቸውን ነገሩ እኛ ውቁፈል አረፋ ያደረገ እኛ ጋር ሱብሂን አብሮ የሰገደ ከሙዝደሊፋ አብረን እስከምንሄድ ይሄን ያደረገ በቃ ሀጁ ተሳክቶለታል አሉ። ይህን ካላደረገ ጀበሉ ጠየ ለምን ጻፍ ድረስ አይቆም የለም ማለት ነው። የሚሆነውን ነገሩ ተግባባ። እሱ ራሱ ነው ሀዲስን የሚተናገረው። እንደዚህ ብዬ ጠይቄያቸው ነው አለ። የአጋጣሚ ያጋጥሞት ከሆነ ወዘከረ አልሐዲስ ሐዲስ ይናገራል ليلا ባዕደ አግዘዋል ይሉታል። ከሰዓት በኋላ ማለት ነው። ግን ዋናው ያለው ዋጅቡ ከሰዓት በኋላ መሄድ ነው። ነብዩ አለይሂ ሰላቱ ወሰለም በዕደ ዘዋል ነው ወደ አረፋ የገቡት አይደል? ነሚራ ላይ ቆዩና እስከ ዘዋል ድረስ ወንዙ ሸለቆ ውስጥ ገቡና ከሰገዱ በኋላ ዙሁርና አስርን መጨረሻ ላይ የት አረፋ ሜዳ ገቡ። በዕደ ዘዋል ያ ዋጅብ። ከዛ በፊት መሄድ ይቻላል? ና ተግባባን። አልገባችሁም ምን وعن عمر رضي الله تعالى قال وعن عمر رضي الله قال ان المشركين مشركوች አለ عمر ان المشركين مشركوች የድሮዎቹ ሙሽሪኮች ካኑ ነበሩ لا يفيبون አይሄዱም አይተሙም ነበር حتى تطلع الشمس ፀሐይ ከመውጣቷ በፊት አይሄዱ ነበር ከየት ኢፋዳ ሶስት አይነት ኢፋዳዎች አሉ ኢፋዳ ማለት መትመም መጓዝ ማለት ነው ኢፋዳ ሚን አረፋ ኢላ ሙዝደሊፋ ኢፋዳ አለ ሚን ሙዝደሊፋ ኢላ ሚና ኢፋዳ አለ። من منى إلى مكة إفاضة አለ። ሶስቱ ኢፋዳዎች አሉ። أفيضوا من حيث أفاض الناس የሚለው ቁርአን የትኛውን ነው የሚመለከተው? ከሶስቱ ኢፋዳዎች ከሶስቱ ማን የትኛው ነው የሚመለከተው? ሚን አረፋ ኢላ ሙዝደሊፋ ነው ቁርአኑ የሚጠቁመው። ሶስት ኢፋዳዎች አሉ። ኢፋዳ ማለት ምን ማለት ነው? መጓዝ ማለት ነው። ኢፋዳ ኢፋዳ ማለት መጓዝ ማለት ነው። ከነጥ ከአረፋ ወደ ሙዝደሊፋ ኢፋዳ ይባላል። ከሙዝደሊፋም ወደ ሚና ኢፋዳ ይባላል። ከሚና ወደ መካ ኢፋዳ ይባላል። ሶስት ኢፋዳዎች አፊዱ ምን ሐይሱ አፋደና ሰዎች ከሚተሙበት ከመሙ ማለት ከአረፋ ወደ ሙዝደሊፋ ተጓዙ እና እዚህ ቦታ ላይ ደግሞ ካኑ ነበሩ ሙሽሪኮች ላ ዩፊዱን አይጓዙም ነበር ከሙዝደሊፋ ወደ ሚና አይሄዱም ነበር ሀታ ተጥሎ አሸምሱ ፀሐይ ከመውጣቷ በፊት አይንቀሳቀሱ ነበር። ፀሐይ ሳትወጣ ይንቀሳቀሱ ነበር። ወየቁሉን እንዲህ ይሉ ነበር፣ አሽርቅ ሰቢር ከይማኑ ዒር ይሉ ነበር። ሰቢር የሚባለው በጣም ረጅም ተራራ ነው። ሙዘሊፋ አጠገብ ያለ ማለት ነው። ልክ ተራራው ጫፍ ላይ ፀሐይ ጨረሯን ስትረጭ ምን ያደርጋሉ? በቃ አሽረቀ አው ጦላዓት ሸምሱ አላ አሽረቀ ሰቢር ኢዘን ኑዒር ሰቢር የሚባለው ተራራ ፀሐይ ስለወጣበት እንጓዝ ብለው ይሄዱ ነበር። እንደውም ምን ይሉ ነበር? ሐታ አሸምሱ ከሙዝደሊፋ ወደ ሚና አይጓዙም አይንቀሳቀሱም ነበር። ወየቁሉን እንደውም ምን ይሉ ነበር፣ አሽርቅ ሰቢር ሰቢር አብራ እንትንህን ብርሃንን እርጭ ማለታቸው ነው። አሽርቅ ሰቢር ማለት ፀሐይ ይውጣብህ ማለት ነው። ትእዛዙ ትእዛዝ አይደለም። ሰውየው ሲመጣ ከርቀት ሲመጣ አንድ ሰው አንድ የምንለው አባባል አለ እህ መሐመድ መሐመድ ሁን የምንለው ነገር አለ። ወይም ከማልሆን የአይነት አማርኛ እንጠቀም እንደምን ለምሳሌ ነብዩ አለይሂ ሰላቱ ወሰለም ኩን ማን ብለው ነበር? ማሊክ ካሉን ማሊክ እከሌ ሆነ እከሌ ሆነ ማለት በጣም የምንፈልገው ከሆነ ዝም ብለን አማርኛ ለተዛዙ ይሆናል ያደርጋል ማለት አይደለም። ግን አማርኛው እንጠቀማለን። አረብኛ እነሱ እንደዚህ ይጠቀማል። አሽርክ ሰቢር አለ ሰቢር አብራ አብራ ከኢማኑኤል እንድንጓዝ ጉዞ እንድንጀምር ይሉ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ግን ኻለፈውም ተጻረሯቸው ثم አፋበው ነብዩ ከሷሃቦቻቸው ጋር ተጓዙ ቀብለ አንተ ጥሉዐ ሸምስ ፀሐይ ከመውጣቷ በፊት ከየት ከየት ከአረፋ ከአረፋ ወደ ሙዝደሊፋ ስንት ሰዓት ላይ ነው የሚጓዙት አጃጆች ፀሐይ ከገባ በኋላ የት አረፋ ላይ ዘጠነኛው ቀን ፀሐይ ከገባ በኋላ ከአረፋ ወደ ሙዝደሊፋ ይመጣሉ ሙዝደሊፋ ያድራሉ ጧት ወደ ሚና ይሄዳል። ስንት ሰዓት ላይ? አይ ሳትወጣ በፊት ከፈጅር በኋላ ሱብሂን ከሰገዱ በኋላ አተጎፈን እሺ ሙሽሪኮች በስንት ነበር የሚጓዙት? አይ ስትወጣ ነበር። ነብዩ ግን አይ ከመውጣቷ በፊት ነው ከሙዘሊፋ ወደ ሚና ጉዞ የጀመሩት። ረዋሁል ቡኻሪ ሰላም አለይኩም ወራህመቱላሂ ወበረካቱ